بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الشرط الخامس أمستن يوم السفرت استقبال القبلة قبلان مكة لقول الله تعالى الله سبحانه وتعالى سلاله ومن حيث خرجت فول وجهك شطر المسجد الحرام ومن حيث خرجت فول وجهك شطر المسجد الحرام وحيثما كنتم فولوا وجوهكم شطره آه ومن حيث خرجت يتم بالتوطع فول وجهك في تهنازور شطر المسجد الحرام ولا مسجد الحرام እያለ አላህ የተናገረበት አለ። ምን ሐይቱ ኸረጅተ ማለት ለሰፈር የትም ብትወጣ ማለት ነው። መንገድ ሄደህ የትም ብትወጣ ባለህበት ሀገርም ብቻ ሳይሆን መንገድም ላይ ስትሆን ቂብላን መቀጣጨት ይኖርብሃል፣ ካዕባን መቀጣጨት ይኖርብሃል ነው። ወሚን ሐይቱ ኸረጅተ የትም ብትወጣ ለሰፈር ፈወሊ ወጅሀከ ሸጥረ ልመስጅድ ልሐራም ወደ መስጅድ ልሐራም ፊትህን አዙር ይልና ምን ይላል? ወሐይቱማ ኩንቱም እየደገመው ነው የትም ብትሆኑ ሰፈርም ላይ ሆናችሁ ሐضرም ላይ ሆናችሁ እዛው ሀገራችሁም ሆናችሁ ፈወሉ ፈወሉ ውጁሃኩም ሸጥረሁ ፈወሉ አዙሩ ውጁሃኩም ፊቶቻችሁን ሸጥረሁ ወደ እሱ አቅጣጫ ይላል ሸጥረሁ ወደ እሱ አቅጣጫ ወዴት አቅጣጫ ወደ የአላህ ቤት ካዕባ ወደዛ አቅጣጫ አሁን እንግዲህ እዛው ሰውየው ካዕባው አጠገብ እየሰገደ ከሆነ አይነል ካዕባን የመቀጣጨት ግዴታ አለበት ይላሉ። አይነል ካዕባ ማለት ካዕባው እዚህ ከሆነ እንግዲህ ራሱን ካዕባውን ነው መቀጣጨት ያለበት እንጂ አቅጣጫውን አይደለም ማለት ራሱን ካዕባውን በዛም በኩል ያለው ራሱን ካዕባውን በዛም በኩል ያለው ራሱን ካዕባውን በዛም ያለው ወደዚህ ፊቱን አዙሮ ራሱን ካዕባውን ነው መቀጣጨት ያለበት። ለዚህ ነው እንግዲህ ይመጣልናል ኪታቡ ላይ እንደምታዩት ሰዎች ልክ እንደ ሰፌድ መስለው ማለት ነው ክብ ሰርተው ካዕባውን ራሱን ተቀጣይተው ሲሰግዱ የምትመለከቱት ማለት ነው። ከዛ እየራቀ በሄደ ቁጥር ደግሞ ካዕባውን ራሱን የመቀጣጨት ግዴታ ይወርዳል። ለምን ካዕባውን ራሱን ልቀጣጨው አልቀጣጨው ከርቀቱ የተነሳ አላውቅም። ስለዚህ ምንድነው የሚደረገው ማለት ነው የካዕባውን አቅጣጫ አቅጣጫ አቅጣጫውን መቀጣጨት ወደዚህ ነው ከተባለ ወደዚህ መዞር ማለት ነው። እንጂ ራሱን ካዕባውን እየተቀጣጨ መሆኔ ምን ያሳውቀኛል? ሄዶ እኔ አሁን ቀጥታ በካዕባው ስትሬት ነው የቆምኩት ማለት ይቻላል? ይሄ ይከብዳል። ስለዚህ ወዴት ዙሩ ተባለ? ወደ እሱ አቅጣጫ ዙሩ። ጅሃውን የተፈለገው ማለት ሰድ ይመጣልናል እንግዲህ ይሄ ብራራ ላኪን ነገር ግን አልዑለማኡ የቁሉነ ዑለማዎች ይላሉ መን አምከነሁ የተመቸው ሰው አን ዩሻሂድ አልካዕበተ ካዕባን ሊመለከት የተመቸው ሰው ወጀበ አን የስተቅቢለ አይነ ልካዕበቲ አይነ ልካዕባን ማለት ካዕባን ራሷን ማለት ነው ዛቷን አይን ይባላል አንድ ነገር አይን የሚለው ይሄ ብዙ የሆነ ተፍሲር አለው እንደገባበት ነገር ይለያያል አይን ምንጭ ሊሆን ይችላል አይን የሰው ልጅም አይን አይን ይባላል የመሳሰሉ ማለት ነው ዛትም የአንድ ነገር ዛትም አይን ይባላል ራሱም ለማለት አይን ይባላል። ጃአ ሙሐመዱ ነፍሱሁ ለማለት አይኑሁ እሱ ራሱ መጣ ይባላል። ብዙ እንትን አለው እንዳገባቡ ይለያያል። ለማንኛውም ወጀበ ግዴታ ነው አን የስተቅቢላ አይን ልካዕበቲ ማለት ዛተ ልካዕበት ካዕባዋን ራሷን ወሚን ሰመ ከዚህ በመነሳት ውضعት ወضعት አኑራለች አስቀምጣለች አልጂሀቱ ልመስኡልያ አን ልመስጅድ ልሐራም ከመስጅድ ልሐራም መስኡልያነት ወይም ደግሞ ተጠያቂነት ኃላፊነት ያለባቸው ሰዎች አስቀምጠዋል። ምን ሁጡጠን መስመሮችን ሰጊረተን ትናንሽ ይሁን ዘርቃአ ሰማያዊ አለል በላጢ በዛ በንጣፉ ላይ አስቀምጠዋል። ንጣፍ ይሄ የተነጠፈው መስጂዱ ላይ ያለው ነበረድ የመሰለ ነገር አላሉ እዛ ላይ ሐታ ዩዕረፈ ቢሃ ሐታ ያዕሪፈ ቢሃ አልሙሰሊ አንድ ሰጋጅ የሆነ ሰው እንዲያቅበት አስምረዋል። ምን አስምረዋል ይላል? ኢስቲቅባለል ካዕበቲ ይኸው የተለያዩ ትናንሽ የሆኑ መስመሮችን አስምረዋል። አንድ ሙሰሊ የሆነ ሰው እንዲያውቅ ሐታ ያዕሪፈ ቢሃ ምንን ኢስቲቅባለል ካዕበቲ ካዕባን መቅጣጨትን እንዲያውቅ ዘንዳ በዚህ አይነት አስምረውለታል። ወየጅቡ ግድ ነው አተነቡሁ ነቃ ማለት ሊሃዛ ለዚህ ሊአነከ አንተነህና ቱሻሂዱ ባዕድ ልሙሰሊን አልአን አሁን ላይ አንዳንድ ሰጋጆችን ታያቸዋለህ ላ የስተቅቢሉነ አይነ ልካዕበቲ የካዕባዋን ዋናዋን እንግዲህ ዛቷን አይቀጣጫትም ፈየጅቡ ተነቡሁ ሊሃዛ ለዚህ መንቃት ያስፈልጋል አሉ አማ መን ካነ ላ ዩሻሂዱ ልካዕባ ነገር ግን የሆነ ሰው ካዕባን እየተመለከተ ያልሆነ የሆነ ሰው ካዕባን እየተመለከተ ያልሆነ የሆነ ሰው የዘይነቱ ሰው ግን ፈየልዘሙሁ ግድ ይለዋል እስትቅባሉ ልጅሃቲ የካዕባውን አቅጣጫ መጨጣጨቅ ቃለ ባዕዱ ልዑለማኢ ዑለማዎች ብለዋል ሙቀሪበን ሃዛ አሁን ያልነውን እንደው ቀረብ ለማድረግ ያክል ብለዋል ምን من كان في المسجد استقبل الكعبة መስጂድ ውስጥ መስጂድ አልሐራም እየሰገደ ያለ ሰው ምን ይቀጣጫል ብለዋል ካዕባን ይቀጣጫል ወመን ካነ ፊ መከተ ይስተቅበለ ልመስጂዳ መካ ውስጥ ያለ ደግሞ ማንን ይቀጣጫል መስጂዱን ይቀጣጫል ወመን ካነ ኻሪጀ መከተ ከመካ ውጭ ያለ ደግሞ ኢስተቅበለ መከተ መካን ይቀጣጫል ገባናለ ለተቅሪብ ያክል ነው እንጂ ዞሮ ዞሮ ጂሃውን ማለት የቅድም የገለጽ ነው ነው ይሄ ላኪን ነገር ግን ሀዛ አላ ሰቢል ተቅሪብ ይህ በተቅሪብ አይነት ነው ወይም በተቅሪብ መንገድ የተቀመጠ ነገር ነው አሁን ያልነው ነገር ማለት ወዘከረ አህሉ ልዕልም ረሒመሁም ላህ አላህ ይዘንላቸውና ዑለማዎች እኮ ጠቅሰዋል አነ ልኢንሕራፍ ልየሲራ ጥቂት መዘንበል ፊልጅሀቲ አቅጣጫ ላይ ካዕባን አንድ ሰው ሲቀጣጭ አቅጣጫው ላይ የተወሰነ መዘንበል ቢገኝ ወደ ጎን ወደ ቀኝ ወደ ግራ ላ የሩ አይጎዳም አይጎዳም አሁን እዚህ ቆሞ ሰው ማለት ነው መስጂድ ውስጥ እየሰገደ ትንሽ ፈቀቅ ብሎ ወደዛ ቢቆም ፊቱ ወደዛ ዞር ቢል ማለት ነው ወደዚህ ትንሽ ዞር ቢል لا يضر أي قدام فإذا كان الإنسان عن الكعبة عند صو ككعبة كهنا شرقا بمسرق بكل أو غربا وإن بمئرب بكل كانت القبلة قبلته هنا لك في حقه بس حق مالت بس كست أنصار فهنا لك قبلة ما بين الشمال والجنوب كسمين الناس كدست جبوب بكل تهنا لك قبلة እሱ የት ነው ያለው? ከካዕባው በስተ ምስራቅ ወይ ደግሞ በስተ ምዕራብ። በስተ ምዕራብና በስተ ምስራቅ ካለ ከካዕባው ቂብላው የሚሆነው ወዴት ነው ማለት ነው? በስተ ሰሜን በኩል ወይም ደግሞ በስተ ደቡብ በኩል ፈኢዛ ካነ አኒል ካዕበቲ ከካዕባ ከሆነ ደግሞ ሸማለን በስተ ሰሜን በኩል አው ጀኑበን ወይ በስተደቡብ በኩል በስተደቡብ ሲባል የመዲና ሰዎችን የመሰለ በስተሰሜን ሲባል ማን ነው በስተደቡብ ሲባል እኛን የመሰለ በስተሰሜን ሲባል የመዲና ሰዎችን የመሰለ የዚህን ጊዜ ሷረት ልቂብለቱ ቂብላዋ ትሆናለች እንዴት ፊ ሐቂሂ ከዚህ ሰውዬ አንጻር ትሆናለች ማ በይነ ሸርቂ ወልገርቢ ከምስራቁና ከምዕራቡ በኩል አሁን እኛ ወዴት ነው ዞረን የምንሰግደው በምስራቁና በምዕራቡ መሃላ ዞሮ ወደ ወዴት ነው የሚዞረው? ወደ ሰሜን ወደ ሰሜን የኛው የት ስላለ ማለት ነው። በስተ ደቡብ በኩል ስላለ ወደ ስተ በስተ ሰሜን በኩል እንዞርና ምዕራቡና ምስራቁ መካከል ቂብላችን ነው ማለት ነው። አንድ ሰው ወደዛም ትንሽ ዞር ቤል ወደዚህም ዞር ቤት ትንሽም ዞር ችግር የለውም። ማዕፉ ወኢዛ ካነ አን ልካዕበቲ ከካዕባ ከሆነ ሸማለን በስተ ሰሜን በኩል አው ጀኑበን ወይ በስተ ደቡብ صارت القبلة في حقه ما بين الشرق والغرب لأن الواجب واجب نونا من استقبال الجهاد አቅጣጫውን መቀጣጨት ነው እንጂ ምኑን አይደለም አይነል ካዕባውን መቀጣጨት አይደለም ያንንማ እዛው ቦታው ላይ ብቻ ነው ብለናል ነዓም ትክክል ለው ፉሪض እንደው ቢሆንና አነል ኢንሳነ ካነ ሸርጠን አን መከተ አንድ ሰው ከመካ ሸርቅ ላይ ቢሆን ከመካ እንግዲህ በስተ ምንድን ያለው በስተ ምስራቅ ወስተቅበለ ሸማለ እንደዛ ሆኖ የተቀጣጨው ግን ወዴት ነው ሸርቅ ነው ያለው ሰውየው የተቀጣጨው ግን ሰሜኑን ነው ፈኢነ ዛሊከ ላ የስሑ ይሄ ትክክል አይሆንም لأن لأنه جعل الجهة أقطعون فلا درجوا على يساره بقرأوا وكذلك لو استقبل الجنوب لكن دزه دم جنوب ويم جبوب آه، بك فإن ذلك يهنجر لا يصح فكلا يهنم لأنه جعل القبلة قبلة أنا لنا عن يمينه بستقن وكذلك لكن دزه لو كان من أهل الشمال يا <clears throat> سمين سوف نوم واستقبل الغرب ገርቡን ቢቀጣጭ ገርብ ማለት ምዕራቡን ቢቀጣጭ ፈኢነ ሰላተሁ ሰላቱ ላ አይሆንም ሊአነሁ ጀዓለ ልቂብለተ ቂብላን አድርጓልና ዐየሳሪህ ከግራው በኩል ወለው ይስተቅበለ ሸርጣ ደግሞ እሱ የሰሜን ሰው ነው ምንድን የተቀጣጨው ሸርቁን ምስራቁን እንደዚህ ቢያደርግ ፈኢነ ذلك ይህም ላ የሲሑ አይضን አይሆንም ሊአነሁ ጀዓለ ልቂብለተ ዐን የሚኒህ ቂብላውን ከበስተቀኝ በኩል አድርጎታልና ስለዚህ እንደዚህ እያለ እንግዲህ እንደኛ ያለው በስተ ሰሜን በኩል ካለ ማነው በስተ ደቡብ ካለ ወደ በስተ ሰሜን ይዞራል ማለት ነው። ገባናል። በእኛ ተቃራኒ ደግሞ እኛ እንደዚህ ፊታችን አዙረው ወደዚህ ስንሰግድ፣ በእኛ ተቃራኒ ደግሞ እንደዚህ ያሉ እንደዚህ ያሉ ደግሞ ፊታቸውን አዙረው ወደዛ ይሰግዳሉ። ለእነዚህ ቂብላው በምንና በምን መካከል ነው ከተባለ በምስራቁና በምዕራቡ መካከል ያለው በአጠቃላይ ቅብላቸው ነው። ለእኛም ይሁን ለነሱ ወደዚህ ለሚሰግደው ወደዚህ ለሚሰግደው ገባናል። በዚህ መካከል ያለው በሁለቱ በምስራቁና በምዕራቡ መካከል ያለው በአጠቃላይ ምንድነው? ቂብላው ነው ነው። እሺ ከዛ ቀጥሎ ምን ይላል? ፈመን ሰላ ኢላ ገይር ልቅብለቲ ከቅብላ ውጭ የሰገደ ፈሶላቱሁ ባጢለቱን ሰላቱ ባጢል ነች ገይሩ ሰሒሐቲን ትክክለኛ ያልሆነችም ነች ወላ ሙበሪአ ገይረ ሰሒሐ ነች ያው እሺ ከዛ ቀጥሎ ምን አለ ወላ ሙበሪአ ማለት እንችላለን አጥሪም ያልሆነች ነች። ሊዚመቲሂ ጫንቃውን አታጠራለትም ማለት ሰውየው ከተጠያቂነት የሚተርፍ አይሆን ኢላ ፊ አህዋሊን አርባዓ አራት በሆኑ አህዋሎች ካልሆነ በስተቀር አራት የሆኑ ሁኔታዎች ካሉ በነዛ ሁኔታ ቂብላን መቀጣጨት ከሰውየው ላይ የሚወድቅበት ወይም ግዴታ የማይሆንበት ሁኔታ አለ። አልሓሉ ልኡላ የመጀመሪያው ሁኔታ ኢዛ ካነ ዓጅዘን አን እስትቅባል ቂብለቲ ቂብላን ከመቀጣጨት ያቃተው እንደሆነ ዓጅዝ ማለት የተሳነው ሰው ማለት ሚስሉ አን የኩነ መሆንን የመሰለ መሪን ታማሚ የሆነ ሰው መሆንን የመሰለ ወጅሁሁ ሰውየው ፊቱ ማለት ነው ታማሚው ኢላ ገይሪ ቂብለቲ ከቂብላ ውጪ ወዳለ አቅጣጫ ነው ያለው ወላ የተመከኑ ምንም አልተመቸም ሰውየው አልተመቸውም ማለት ነው ሚነል ኢንሲራፊ ከመዞር ኢለል ቂብለቲ ወደ ቂብላ ፈኢነ ሰላተሁ የእሱ ሰላቱ እንግዲህ የዚህ ሰው ሰላት ተሲሑ ትሆናለች አላ አይ ጂሀቲን የትኛውም አቅጣጫ ቢሆን ለምን ተስኖታልና አቅም ስለሌለው እንደዛው ሆኖ ይሰግዳል ማለት ነው እዛው በተኛበት እሺ አላ አይ ጂሀቲን ካናል ሊቀውል ላህ ተዓላ አላህ ስብሓነ ወተዓላ ስላለ ፈተቁ ላህ አላህን ፍሩት መስተጣዕቱም የቻላችሁት وهذا الرجل يسو لا يستطيع أي شيء أن يتحول ليزاور الى القبله ودى قبله لا بنفسه براس ميهن ولا بغيره وليلا سو سلازه ورجل قبله مكه الحال الثانيه ولتنيا هنيتا اذا كان خائفا من عدو كطلات يفراق زي كطلات يفراق زي اندزهو من يبقى الله سلمان انا قبلاون كقبله وجهي هونو بيسجد يبقى الله تعالى اغاطامي بذا عينت ملكو ያስፈረደ እንደሆን እሺ ኢዛ ካነ ኻኢፈን ሚን ዐድዊን ከጠላት የፈራ እንደሆነ አው ካነ ሃሪበን ወይ ደግሞ እየሸሸ ከሆነ ወትጃሁሁ የእሱ የተቀጣጨበት ማለት ነው እኮ ኢላ ገይሪ ልቂብለቲ ከቂብላ ውጪ ከሆነ ፈፊ ሀዚህ ልሓል በዚህ ሁኔታ የስቁጡ አንሁ እስትቅባሉ ቂብለቲ ቂብላን መቀጣጨት ከሱ ላይ ይወድቃል ይላል እንግዲህ ሶላቱል ኸውፍ በብዙ አይነት ይሰገዳል። በጀማዓ ይሰገዳል። ትናንትና በጀማዓ የሚሰገደው እንደውም እንደ አጋጣሚ አይተነዋል። ከዛ ውጪ በተናጥልም ይሰገዳል። በጣም ኸውፉ እየበረታ ሲሄድ በተናጥልም መስገድ ይበቃል። በተናጥል እንዴት ሆኖ ማለት ነው? ሰውየው እየተጋደለ እየሮጠ እየመታ እንደዛም ይሰገዳል። ታዲያ ይኸው የሚሸሽበት መንገድ ማለት ነው ከቂብላው ውጭ ሆነ። ቂብላው ወደፊት ነው ያለው ለምሳሌ እሱ እየሸሸ ያለ ወደዚህ ነው። ጠላቶቹ በጣም በዚህ በኩል ተስተዋል ማለት ነው። ሰውየው አላ ገይር ልቂብላ ሆኖ እየሄደ ነው እንግዲህ ወደዛ ቢሄድ አሁን ትንሽ እንኳን እንደዚህ ቢሄድ ወደ ጎን እየተወው ቂብላውን ዋናውን አቅጣጫ ትቶ ወደ ጎን እንኳን ቢሄድ ቅድም ባልነው መሰረት ያስኬድ። አሁን ግን ይሄ ቀጥታ ምን አደረገ? ጂሃውንም ተወውና ወደ ሌላ ጂሃ ሄደ። ይበቃለታል ወይ ከተባለ አዎ ይበቃለታል። ለምሳሌ ይሄ ያለ ፊ ሐሊ الخوف ያለ ማለት ففي هذه الحال በዚህ ሁኔታ ففي هذه الحال يسقط عنه استقبال قبلة ቂብላ መቀጣጨት ከሱ ላይ ይወድቃል። لقول الله تعالى الله سبحانه وتعالى ስላለ فإن خفتم فرجالا أو ركبانا فإن خفتم ከፈራችሁ ደግሞ ፈሪጃለን ከጠላት ከፈራችሁ ወይ ከጎርፍ ከፈራችሁ ወይ ከአውሬ ከፈራችሁ ብለው ፈስረዋል። እንግዲህ የፈራ ሰው ምን ያደርጋል ማለት ነው? በዚህ አይነት ይሰግዳል ይሆናል። ፈሪጃለን ፈሪጃለን በእግራችሁ እየሄዳችሁ ስገዱ። ይሄ ሪጃል የሚለው ጀምዑ ራጅል ይሉታል። በእግሩ የሚሄድ ራጅል ይባላል። ጀምዑ ሪጃል አው ሩክባንን ጀምዑ ራጅል ወይ ደግሞ ተሳፍራችሁ ባላችሁበት ሁኔታ ስገዱ። አምከና ከይፈ አምከነ ሙስተቅቢል ልቂብላ አው ገይሪሃ እንላለን። እንደተመቸው ከፈለጋችሁ ቂብላን መቀጣጨት ከቻላችሁ ቂብላችሁን ተቀጣይታችሁ፣ አይ ቂብላን መቀጣጨት አልተቻለም፣ በዛህም ደግሞ ቂብላውን የሳታችሁ ሆናችሁ ስገዱ። እና ስጁዱን እንዴት ያደርገዋል ከተባለ ዩሚኡ ሩኩዕ ወስጁድ እንላለን። ሩኩዕና ስጁድ ጠላት እያባረረው ጎንበስ ብዬ ስጁድ አደርጋለሁ ቢል እዛው አለቀለት። ስለዚህ ምን ያደርጋል? ጠቀስ እያደረገ ማለት ነው። እዛው ሩኩዑ እንደዚህ እያደረገ ስጁዱንም እዛው ጎንበስ እያለ ከሩኩዑ በበለጠ መልኩ ጠቀስ እያደረገ እየሰገደ ወመዕሉሙን የታወቀ ነው። አነ ልኻኢፈ የሚፈራ ሰው ይላል። ኻኢፍ የሆነ ሰው ቀድ የኩኑ ኢትጃሁሁ ኢለ ልቂብላ መቀጣጨቱ ወደ ቂብላ ሊሆን ይችላል። ወቀድ የኩኑ ኢትጃሁሁ መቀጣጨቱ ሊሆን ይችላል ኢላ ገይር ልቂብላ ከቂብላ ውጭ ወደ ሆነ ፈኢዛ ረኸሰ አላሁ ለሁ ፊ ሰላቲ አላህ ስብሓነሁ ወተዓላ ካገራለት በሶላት ማለት ነው ራጂለን በእግርህም ሆነህ እየሰገድክ ሂድ አው راكبا ወይም ደግሞ ተሳፍረህም ቢሆን ማለት ነው እየሰገድክ ሂድ ብሎ አላህ ከፈቀደለት فمقتضى ذلك የዚህ ሙቅተባው ምንድን ነው የሚያስጨብጠው ግድ ነው አን ዩረክሰ ለሁ አላህ ሊያገራለት في الاتجاه الى غير القبله كقبله وجه ودالم مقطعتن الله ما غراتون نو جزي مقتضى نو اذا كان يخاف على نفسه نفسه لم يفرك هنا اذا اتجه الى القبله وده قبله كتقطعت نفسه لم يفرك هنا من يدرغال ما له الى غير القبله بيهون يششنا آه، آه، <clears throat> يعمل لطا يسجدان آه، او اياتك አልሓሉ ሳሊሳ ሶስተኛ ሓል ኢዛ ካነ ፊ ሰፈሪን ሰፈር ላይ ከሆነ ይላል። ይህ እንግዲህ ኸውፍ የተባለው በዚህ አይነት ነው። ኸውፍ ይባላለም ለሞት ያሰጋ ማለት ነው። አልሓሉ ሳሊሳ ሶስተኛ ሁኔታ ኢዛ ካነ ፊ ሰፈሪን ሰፈር ላይ ከሆነ ይላል። ሰፈር ላይ ከሆነና ጉዞ ላይ ያለ ሰው ነው ይሆላቸው። ጉዞ ላይ ያለ ሰው ቂብላን ስቶ ወደ ሌላ የሚቀጣጭ ችግር የለውም። ለሱና ሰላት ዋጅብ ሰላትስ አይበቃም። ዋጅብ ሰላት አይበቃም። ሱና ሰላት ግን ሱና ሰላት እሱም ምን ላይ እያለ እንላለን? ጉዞ ላይ እዛው የተቀመጠበት የሆነ መጓጓዣ ላይ እያለ እንጂ ከወረደ በግላን ተቀጣይቶ ነው መስገድ ያለበት ሱናውንም ቢሆን ወአራደ አን ዩሰልየ ናፊለተ ይላችኋል ናፊላ ጭማሪ ሶላት መስገድ ፈለገ ሱና ሶላት ፈኢነሁ እሱ እኮ ዩሰሊ ይሰግዳል ሐይቱ ካነ ኢትጃሁ ሰይሪሂ የእሱ ማለት ነው ሰይሩ ማለት የሚሄድበት አቅጣጫ በሆነበት በሆነበት አቅጣጫ ላይ ይሰግዳል የሚሄድበት አቅጣጫ በሆነበት ላይ የሚሄደው አቅጣጫ ወደዚህ ነው ከቂብላው በምን በኩል ማለት ነው አሁን በእኛ ባለንበት ወደዚህ ከቅብላው በስተ በእናንተ በስተ ግራ በኩል አይደል በስተ በስተግራ በኩል እሱ በስተ ግራ በኩል እየሄደ ነው። ምንድን ነው የሚያደርገው? የሆነ ፈረስ ላይ ተቀምጧል፣ ወይ ደግሞ መኪና እየነዳ አይደለም፣ እሱ መኪና ውስጥ ተቀምጧል። ሱና ሰላት መስገድ ፈለግ በዚህ በጣም ጎበዝ የሆነ ሰው አውቃለሁ እኔ መኪና ውስጥ ወላሁ አለም ከገባ ጀምሮ እስከሚወርድ ሊሰግድ ይችላል። ሱና ሰላት ማለት ነው። መኪና ይሄዳል ያው አላ ገይር ልቅብላ ማለት ነው። ዝም ብሎ ይሰግዳል። ሱብሃንአላህ ወሬ የማያውቀዋል። ሱብሃንአላህ ስንት ባል ያለው خير وقد يكون اتجاهه الى غير القبلة የተቀጣጨው ወዴት ሊሆን ይችላል? ኢላ ገይር ልቅብላ አይደል? እየነዳ ከሆነ አደጋ ያደርሳል ብያችሁ፣ እየነዳ ከሆነ አደጋ ይደርሳል። አይመከርም፣ አይመከርም። ሌላ ምናልባት ቀስ ብሎ እየነዳው ምን ካልሆነ በስተቀር የሆነ ጭለት ያለ ምንም የሌለበት ሆኖ ቀጥ ያለ መስመር ሆኖ ቀስ ብሎ ለቆት እየተቆጣጠረው በዚህ አይነት ሊሰግድ ካልሆነ ማለት ነው። አላ ገይር ሱና ሶላት ነው። ሱና ሶላት ይሄ ይቻላል። فإنه يصلي الصبح يسجدال حيث كان اتجاه سيره يميه دبت القتا بهنا الضبطة ثبت ذلك هنا إيه جر صبت على هنا ورانا عن النبي صلى الله عليه وسلم كان النبي صلى الله عليه وسلم أنه كان يصلي في السفر النبي صلى الله عليه وسلم سفر لي عندما يسجدوا حيث كان وجهه يستشع القتا بهنا بس هنيه ساتشو أقطع أبوت بس هنيه ثا زمرون يسجدوا ኢላ እንጂ አነሁ ላ ዩሰሊ ልመክቱበተ ይላል ግዴታ የሆነውን ሶላት በዚህ አይነት አይሰግዱም እንጂ ግዴታ የሆነ ሶላት መኪና ላይ መስገድ ይበቃል ወይ ከተባለ አይበቃም። ጥያቄ መልሱ ይሄ አይበቃም። ነገር ግን ሰላቱ ወቅቱ ይወጣብኛል የሚል ፍራቻ ካለ ለበሩራ ይበቃል። በሩራቱ ቱቢሑል መሕጁራት የሚል ለበሩራ ይበቃል። ወቅቱ ይወጣል ብሎ ስጋት ካለ አማ በዚህ አይነት አይበቃም። እንደዚህ ሰፋ ባለመልኩ አይበቃም። ወላ ጣኢራ ወላ ሰያራ ሲወርድ ነው መስገድ ያለበት ማለት ነው። ሲወርድ ነው መስገድ ያለበት። ይሄ መቼ ነው እንላል። ወቅቱ የሚበቃ ከሆነ ጀምዕ ከተመቻ ብሶ እዛ የሚሄድበት ሀገር ለምሳሌ ከዚህ ተነስታ አሁን ሀገር እየሄደ ነው ለሰፈር። እዛ ሲደርስ ምን ያደርጋል? ከአስር በኋላ ቢደርስ ዙህርና አስርን ጀምዕ አድርጎ ይሰግዳል። ተአኺር ነይት ማለት ነገር ግን እዛ የሚደርሰው መቼ ነው እንበልና መግሪብ ነው። መቼ ነው ዙሁር፣ አስር፣ መግሪብ ጀምዕ የሚደረገው በሸሪዓ የለም። ጀምዕ የሚደረጉት ሁለት ሁለት ናቸው። ወይ መግሪብ ከኢሻ ጋር ቀደም አድርጎ ወይ ደግሞ መግሪብን ወደ ኢሻ ወስዶ ተአኺር ነይት ወደዚህ ወይ ዙህርን ወደ አስር አምጥቶ ቀደም አድርጎ ወይ ደግሞ ዙህሩን ወደ አስር ወስዶ ከአስር ማለት ይሄ ነው ያለው እንጂ በችግርም ጊዜ ቢሆን የመግሪብና የእነዚህኛዎቹ ሰላቶች ወቅት ፍጹም አይደባለቅም። ያ ሌትና ቀንም መደብለቅ ያ ይሄ አዎ እሱን ነው የምላቸው። እሱ እንደዚህ አሁን የእሱ ቢሆን እንደዚህ ፀሐይ እዛ እስከመድረስ ድረስ ያው ፀሐይ መውጣቱ ነው ብሎ ሰውየው የሚል ከሆነ መኪናው ላይ ይሰግዳል። ገባናል። ግን ከዛ በፊት መጠየቅ አለበት። ልሰግድ ነው አውርዱኝ ብሎ ማለት መጠየቅ አለበት። ሲከለከል ነው በቃ ምንም አማራጭ ሳይኖረው ሲቀር ይሰግዳል ማለት አቡ ሰው ብዙ ሙስሊም ያለበት ማስለመድ አለ አልহামዱሊላህ አንዳንድ ሀገር እኮ ይሰገዳል ወደዚህ ወደ ሰሜን ሲኬድ ይሰገዳል አብዛኛው ሙስሊም ሰጋጅ ነው አንዴ ይባላል ወርዶ ይሰግዳል እንደዚህ ብሎ አስፈቅዶ መስገድ ነው የሚሻለው ማለት ያው ሽንቱም የያዘው ይወርዳል አይደል? ይሄን ደግሞ ከዛ የበለጠ ቁም ነገር ስለሆነ በዛ አይነት ይሰግዳል ማለት ነው። አይ አናቆምም፣ አንተን አንጠብቅም፣ ትተንህ ነው የምንሄደው የሚሉት ከሆነ እዛም ምድረ በዳ ላይ መቅረቱ ስለሆነ የዚህ ጊዜ ምን ያደርጋል? ያው እዛው ወንበሩ ላይ ይሰግዳል። ሩኩ እና ስጁዱን ኢማ ያደርግ ወቅት ይወጣል ብሎ የሚፈራ ከሆነ እያልኳቸው፣ ወቅት የማይወጣ ከሆነስ እዛ የሚሄድበት ሀገር ጀምዕ አድርጎ ይስገዳል። ዙሁርና ዐሱር የደሩራ ጊዜ የዙሁር ወቅቱ የዓስር ወቅት ነው። የዓስር ወቅት የዙሁር ወቅት ነው። ጀምዕ ማድረግ ይቻላል። ሁለቱን ወደዚህም ወደዛም የዚህ ጊዜ በዛ አይነት ይሰግዳል። ግን እንዳልኩት ይኸው ወቅቱ የሚወጣ ከሆነ አስሩ ያው ወቅቱ ወጥቶ ወዴት ላይ ነው መግሪብ ወይ ደግሞ ሱብሂው ፀሐይ ሊወጣ ነው። ይሄ ከሆነ እንግዲህ ባለበት ነው የሚሰግደው ማለት ነው። እሺ ምን አለ? فعن عامر بن ربيعة كعامر بن ربيعة أنه قال السكو على رأيت رسول الله صلى الله عليه وسلم رسول عليه الصلاة والسلام أجهاته وهو على الراحلة እሳቸው በመጓጓዣቸው ላይ ሆነው ዩሰቢሑ ዩሰቢሑ ማለት ሱብሃንአላህ ሲሉ ማለት አይደለም እዚህ ጋር ዩሰቢሑ ማለት ሱና ሲሰግዱ ማለት ሱና ሲሰግዱ ማለት ዩሚኡ ጠቀስ ያደርጋሉ ቢራእሲሂ በራሳቸው ሐጅ መሐመድ ራፊዕ ምን ይሉ ነበር ይባላል خذ العلم من أفواه المشايخ <laughs> خذ العلم እውቀትን ውሰዱ ከየት من أفواه المشايخ ከሼኾች አፍ እንጂ ከኪታቡ የወሰደ ሰው ضل وأضل ይህን አሁን ዩሰቢሑ የሚለውን ሱብሓነላህ ይሉ ነበር ብሎ ሊፈስረው ይችላል ዩሰቢሑ ማለት ሱና ሰላት ሲሰግዱ ነበር አሁን እዚህ የተፈለገ ዩሚኡ ቢራእሲሂ በጭንቅላታቸው ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም <clears throat> ይጠቅሳሉ ቂበለ አይ ወጅህን ጢበላ አቅጣጫ አይ ወጅህን ከየትኛውም አቅጣጫ የሆኑ የትኛውም አቅጣጫ ማለት ነው ወደዛ አቅጣጫ ተወጀህ ይላል አይደለም ጢበላ አቅጣጫ አይ ወጅህን ተወጀህ የትኛውም አቅጣጫ ቢቀጣጩ በዛ አቅጣጫ ምን ያደርጋሉ እንደዚሁ እንግዲህ ጠቀስ እያደረጉ እየሰገዱ ይሄዳል ከቂብላ ቢሆን ከቂብላ ውጭ ቢሆን ምንም ግዳቸው አይደለም ሱና ሰላት ስለሆነ እንደዚህ እየሰገዱ የሄዱ ነበር ነቢያችን አለይሂ ሰላቱ ወሰላም ولم يكن رسول الله صلى الله عليه وسلم رسول صلى الله عليه وسلم አልነበሩም يصنع ذلك ይህንን የሚሰሩ አልነበሩም ይላል ሰሐቢዩ ይኸው في الصلاة المكتوبة ግዴታ ሰላቶች ላይ ግዴታ ሰላት ላይ የለም ففي النافلة نافلة ላይ يصلي المسافر مسافر የሆነ ሰው ይሰግዳል حيث كان وجهه የእሱ አቅጣጫ የሆነበት አቅጣጫ ላይ ይሰግዳል በቃ بخلاف الفريضة كفرض صلاة بتكاراني فإن الفريضة فرض صلاة جن يجب عليه أن يستقبل القبلة فيها السفر يجب عليه فرض صلاة قد ነው በሱ ላይ أن يستقبل القبلة قبلة መቀጣጨት فيها በሷ في السفر سفر ውስጥ ቢሆንም እንኳን ሰፈር ውስጥም ያው ግድ ነው ማለት ፈርዱ ሰላት ነው አልሓሉ ራቢዓ አራተኛ ሁኔታ እንግዲህ አንደኛ ሁኔታ ምንም መላወስ የማይችል የሆነ ታማሚ አጅዝ የሆነ አየን። ሁለተኛ ሁኔታ ኻኢፍ አየን፣ የፈራ። ሶስተኛ የፈራ ሲባል ያው ጦርነት ተከስቶ ወይም ደግሞ አውሬ እያባረረው ማለት ነው። ከሱብሂ የጀመረው አውሬው አልላቀቃለ። እሱ ፀሐይ ሊወጣበት ነው። እንዴት ሊያደርግ ነው? ምን ያደርጋል? ይሰግዳል። እየሮጠ እየሮጠ ይሰግዳል። ሱብሂ ነው ሁለት ረካ አላሁ አክበር እያለ ያው ፋቲሐውን እየቀራ ሩኩውን ጠቀስ እያደረገ ስጁድን ስለበላ ጠቀስ እያደረገ እየሰገደ ይሄዳል ይሸሻል خير الحار الرابعة عند الشيخ عبد الله المطلق يبالغ የመካ ትልቅ ሼክ አንድ ሰው እየሰገደ እያለ አንበሳ ቢመጣበት እንዴት ነው የሚያደርገው ተብሎ ዲሽ ላይ ፈትዋ እየሰጡ ተጠየቁ። ውዱ ካለ ሰላት ይጨርሳሉ። ቀልደኛ ናቸው ሼህ አሁንም እንግዲህ ልክ እንደዚህ ማለት ነው። እየሸሸ ይስገድ ነው እንግዲህ አላህ ያምጣብን ታዲያ ይሄ ሙሲባ አልሐሉ ራቢዓ ያው ሁኔታውን ብቻ ሁክሙን ለማወቅ ነው እንጂ አልሐሉ ራቢዓ አራተኛው ሐለት ኢዛ ካነ ከሆነ ቀድ እሽተበሀት ዐለይህ ልቂብላ ቂብላ በሱ ላይ ተመሳስላባት ከሆነ ይላል ይሄ አራተኛው ፈላ የድሪ አያውቅም አዩል ጅሃት ተኩን የትኛው ጅሃ እንደሆነ አያውቅም የትኛው አቅጣጫ እንደሆነ ቂብላው አያውቅም አራተኛው ይሄ ففي هذه الحال በዚህ ሁኔታ يتحرى ይጠባበቃል ቢቀድሪ ማ የስተጢዕ በሚችለው ልክ ይጠባበቃል በሚችለው ልክ ይጠባበቃል ማለት ማለት ላለ መሳት ማለት ነው ያው ዛሬ application ም አለች እሷንም ከፈት አድርጎ ወይ በማየት ሊሆን ይችላል ወይ ደግሞ ይሄ የማፕ የሚባል እሱንም ከፍቶ ያ ያል እሱ ካለ አይ ደግሞ ሚሕራብ ይፈልጋል ወይ የሙስሊሞች ሚሕራብ ይፈልግ ይላል ፍቅህ ኪታብ ይሄ ይጠቁማልና ይሄ የሙስሊሞቹ ሚሕራብ ይጠቁማልና ወዴት እንደሚሰገድ ማለት ነው ይሄን ካገኘ ደግሞ የበለጠ ነው የሚሆነው ሰውም ደግሞ ሙስሊም የሆነ ሰው የሚጠቁመው ካገኘ የበለጠ ነው የሚሆነው ማለት ነው እንዲህ እያለ እንግዲህ የተሐራ ማለት ይሄ ይጠባበቃል ነገር ግን ሁሉንም እንግዲህ ለፋ ያው ያኛውንም ይሄኛውንም ሰውም ምናምን ብሎ አለ። ምንም ሰውም ሊያገኝም አልቻለም። ሁሉ ነገር ጠፋ። የዚህ ጊዜ በቻለው መጠን ማለት ነው ከተጠባበቀ በኋላ ተጂሁ ይቀጣጫል። ሐይሱ ገለበ ዐላ ظنه በዘኑ ላይ በጥርጣሬው ላይ ያሸነፈውን አነ تلك الجهة ይችኛዋ አቅጣጫ هي القبلة قبلة ነች ማለትን በዘኑ ላይ በጥርጣሬው ላይ ወዳሸነፈበት ይሄኛው ነው በቃ እንግዲህ ሊሆን የሚችለው ብሎ ያለውን ማለት ነው ወደዛ ዞሮ ይሰጥ ወላ ኢዓደተ ዐለይህ ለው ተበየነ ለሁ ፊማ ባዕድ እሱ መጀመሪያ ተሐሪ አድርጎ ኢጅቲሃድ አድርጎ ከሰገደ በኋላ ወላ ኢዓደተ ዐለይህ በእሱ ላይ መመለስ እኮ የለበትም ላ ኢዓዳ ግድ አይሆንም ለው ተበየነ ፊማ ባዕዱ ከዛ በኋላ ቢገለጥ አነሁ ሰላ ኢላ ገይር ልቂብላ ከቂብላ ውጪ እንደሰገደ ቢረጋገጥ ከዛ በኋላ መልሰህ ሰላትህን ማምጣት አለብህ አይባልም ትባላለህ መጀመሪያ ከተሐሪ በኋላ ስለሆነ ማንንም ሳይጠይቅ ዞሮ ሰገደ ከዛ በኋላ فتبين أنه إلى غير القبلة يجب عليه إعادة الصلاة وهذا فيه تفريط تفريط الذي ምን አላደረገም ተሐሪ አላደረገም አልተጠነቀቀም ማለት ተጠንቅቆ ኢጅቲሃድ አድርጎ ነው መስገድ ያለበት ጥሩ ማለት ነው ዝም ብሎ ሳይሆን الشرط السادس الشرط السادس ስድስተኛዋ ሸርጥ አንየቱ ንያ ነች ከንየቱ ንያ ሸርጡን ሊስሐት ሰላህ ለሶላት ጤናማነት ሸርጥ ነው ወኩሉ ኢንሳንን ሁሉም ሰው ላ ዩምኪኑ አን የተወዳ ውዱእ ሊያደርግ እኮ አይመችም ويأتي إلى المسجد ወደ መስጂድ ሊመጣ ወዩሰሊ ሊሰግድም ኢላ ወሁወ ናዊን እሱ ነይቶ ካልሆነ በስተቀር ይሄ በቃ ፍጹም የማይሆን ነው አንድ ሰው እስቲ ውዶ አድርጎ ወደ መስጂድ መጥቶ ለሰላት እንግዲህ እዚህ ቆመ አልነየተም ቢባል ይሄ አይገርም እንዴ ምን ሊሰራ ነው አድርጎ የመጣው መንገድ ውስጥ የገባው ለምንድን ነው? ብሰግድ ብሎ አይደለም። ስለዚህም ምን የሚባል ነገር የለም ማለት ነው። ያለ ንያ ስራ ይሰራል ማለት የለም። ጭራሽ አይመችም ራሱ አስል። ዋናው ምንድነው ንያን ማስተካከል የሚባለው ነው። ንያ ማስተካከል ለሌላ አላማ እንዳይንቀሳቀስ ማለት ነው። ወደዚህ ሲመጣ ለሌላ አላማ ከሆነ ያው ንያው ባጢል ነው። ሰላቱንም ቢሰግደው ባጢል ነው የሚሆነው የሰግድ ባጢል ነው የሚሆነው። እስቲ ዝም ብዬ ጎንበስ ቀና ልበል ከእነዚህ ሰዎች ጋር ብሎ አንዱ የሆነ በሀዘን ወይ ደግሞ የሆነ በደስታ ተገናኝቷል ከሰዎች ጋር ቀልቀል አለ ከሰዎች ጋር ተደባለቀ። እንዲህማ መነጠሉ ተገቢ አይደለም። ሰዎች ሲቆሙ ቆመና ስጁድ ሲያደርጉ ስጁድ ያደርጋል። ሩኩ ሲያደርጉ ያደርጋል። ሲሰላምቱ ይሰላም ሰግዷል። ለይሰት ሶላ ለምን ሰላት አይደለም? ለምን ንያ የለም? የዚህ አይነቱ ነው እንግዲህ ንያ የለውም የሚባለው ይላቸው። ለዛ ነው ምን አሉ ወኩሉ ኢንሳንን ሁሉም ሰው ላ ዩምኪኑ አን የተወضአ ውዱእ ሊያደርግ ወያእቲ ኢለል መስጂድ ወደ መስጂድ ሊመጣ ወዩሰሊ ሊሰግድ አይመችም እኮ ኢላ ወህወ ናዊን ነይቶ ካልሆነ በስተቀር ይሄ ጭራሽ የሚገጥም ነገር አይደለም ማለት ነው። ያንን ይሰራል ማለት ያው የማይታሰብ ነገር ነው። ባይሆን ንያው ምንድን ነው? ይኸው ቅድም የነገርኳችሁ ይሄ ሰውዬ ሲቆም ንያው ምን ነበር? ይሄ አሁን ደብለቀ ብሎ ይቆም ልመሳሰል ነው አይደለም? ንያው የንያውን አግኝቷል። የንያውን አግኝቷል። ተመሳስሏል። ሰላት ውስጥ ባጥል ነው። ለምን የነየተው ምን ስላልሆነ ሶላት ስላልሆነ ግን አንድ ሰው ከቤቱ ይመጣል ይላል ውዱ አድርጎ መጣ ምስኪድ መጣ ለምንድን ነው የመጣው ለምንድን ነው አይደል እዚህ ቆሞ አሁን ለሰግድ ነይቻለሁ ምናምን ሲል ሌላ ምንድን ነው የሚሆነው አሁን ይሄ ሌላ አዲስ ወሬ ነው የሚሆነው እንጂ ንያው መጀመሪያውን ተገኝቷል ለዚህ ነው ላ ዩምኪኑ ይላሉ ጭራሽ ጭራሽ አንድ ሰው ያለ ንያ መንቀሳቀሱ አይሆንም። ባይሆን ንያው ምን ይሆናል? ባጢል ሊሆን ይችላል። ንያው ደግሞ ሰሂህ ሊሆን ይችላል። ንያው ሰሂህ ከሆነ ይመነዳል። ንያው ባጢል ከሆነ በዛው እንግዲህ ይቀጣል። خير لأن النية نية لا تحتاج إلى عمل سرا أسفلقاتم ولا تحتاج إلى تفكير تفكير أسفلقاتم تفكير ما تقال له؟ من النبي ها؟ ما استوال ماله ማስተዋል አያስፈልግ ወላ ተተቡዕ ተተቡዕም አያስፈልገውም ፊስትሕባሪሃ እሷን በማስታወስና ቀልብ ላይ በማስገኘት ላይ ስትሕባር ማለት ቀልብ ላይ በማስገኘት ቀልብ ላይ በማስገኘት ላይ ምንም አያስፈልገው ተተቡዕ ማለት መከታተልም ቀልብ ላይ ለማስገኘት ማለት ነው ወሽትራጡ ንየቲ ንያን እኮ ሸርጥ ማድረጉ ወይም ደግሞ እንደ መስፈርት ተደርጎ ما درجو إنما يذكروا يميت من أجل التعيين لتعيين سبالهم أو التخصيص وإنهم لا تخصيص سبالهم تخصيص أن تعيين مالك لما نتقل سبال مالك أما من حيث الإطلاق كسدب كل سنايو بل قل فإنه لا يمكن لأحد عاقل مختار تسمعين ما لأحد لأند صوت ዓቂልም አቅለኛ የሆነ ሙክታሪን በምርጫው የሚንቀሳቀስ ያልተገደደ አንየቁመ ፈየተወዳ ቁሞ ውضእ ያደርጋል ثم يذهب ويصلي ከዛ በኋላ ሄዶ ይሰግዳል ማለት እኮ ጭራሽ የማይመች ነው ላ ዩምኪን አን የፍዓለ ዛሊከ ወለም የኩን ቀድ ደዋ ሊሰላ ሰላትን ሳይነየት ይህንን ነገር ያደርገዋል ማለት ዘበት ነው አይመችም ገባናላ ሰላትን ነይቶ ነው ምን የሚያደርገው ውዱእን ሲያደርግ የሚያደረገው እንደገና ደግሞ ወደ መስጊድም የተንቀሳቀሰው ላኪን ነገር ግን የብቀ ነበር አሁን የሚቀረው ምንድን ነው هل يشترط تعيين الصلاة صلاة اتشن بتنادى ظهرا ظهر بلو عصرا عصر بلو بتنادى የመነጠሉ ሱዴታ አሁን ለማንኛውም ሰግዳለሁ ብሎ አንድ ሰው ውዱእ ቢያደርግም ዙሁር ወይስ አስር የሚለው ግን አልተነጠለም አይደል? ለዚህ ነው ነው ለዚህ ነው ምን ያስፈልገው ኢሽትራጥ አንያ ያስፈልገው ይላሉ። ላኪን የብቀ ነዘር ለዚህ ነው ምን አሉ? ይኸው ነዘር ይቀራል አሉ፣ እይታ ይቀራል። ምን هل يشترط تعيين አሰላቲ ሰላትን معين منتل መስፈርት ነውን? بمعنى ማለትም أني إذا أتيت أصلي الظهر إني الظهر اللي سجد سمتا فهل يشترط عن أنوية لنجت أنها الظهر الظهر مهنا لنجت قد لال أو لا يشترط ويس مسفرتا يهون موي ተብሎ ጥያቄ ሊመጣ ይችላል። የመጀመሪያው ገብቷችኋል አይደለም? የመጀመሪያ አነሳ ነው ምንድን ሰውየው ገና ውዱእ ሲያደርግ ወይም ደግሞ ወደ መስጂድ ሲመጣ የትኛውም ሰው ለሶላት ነው አይደል የሚመጣው? ለሶላት የሚመጣ ከሆነ ሶላትን ነይቷል ወይስ አይደለም ነው ጥያቄ። ሶላትን ነይቷል ነው ሶላትን ነይቷል። ለሶላት ነው የሚሄደው እያለ እንደውም አንዳንዴ ለሶላት እየወጣሁ ነው በሩን ዝጉ ይላል። ተናገረ እንደውም ውስጡ ያለውን ማለት የመሳሰለ እንግዲህ ልቡ ውስጥ ይሄ ነገር ሐሳብ ወደ ሶላት መሄድ ሐሳቡ ሳይኖረው ውዱእ አላደረገም። ስለዚህ አሁን የዛ አይነቱ ነገር ጭራሽ ንያ አልነየተም ብለን የምንል ከሆነ ይሄ ከምን ጋር መጋጨት ነው? ካለ እውነታ ጋር ከአቅልም ጋር ከፊጥራም ጋር መጋጨት ያ ይሆን ያ ሳይሆን ተዕይን ሶላትን እቺ አሁን የሚሰግዳትን ሶላት ግን ነጥሏታል ወይ ከተባለ አልነጠላት። እሱ ሁለተኛ ስራ ስለሆነ ሁለተኛ ሶላት ስለሆነ ሁለተኛ ስራ ስለሆነ ታዲያ እችን ዙህር መሆኗን ነጥሎ እቺ አሁን የምሰግዳት ዙህር ነች። አሁን የምሰግዳት አስረነች የሚለውን ነጥሎ ማሰብ ደግሞ በሁለተኛ ደረጃ ይሄኛው መስፈርት ነው ለሶላቱ ወይስ አይደለም ነው ጥያቄ የብቃ ነዘር ያለው ይሄ መለስ ብሎ መመልከት የሚገባ ነገር ብሎ ያስቀምጠው ይሄን ነው ማለት ነው الجواب መልሱ ምን እንላለን اختلف علماء المسلمين في هذا በታዕይኑ ላይ ዙሁር የሆነችዋን ማለት ነው ዙሁር እንደሚሰግድ በውስጡ ምን ማድረግ ማምጣት ግድ ነው ወይስ አይደለም? ይሄ ዑለማዎቹ ተካልፈውበታል አለ። ፈሚንሁም መን ቃል ከእነሱ ውስጥ ያላለ ላቡደ ሚነ ተዕይን ያቺ የምትሰገደዋን ዙሁር ከሆነች ዙሁር ነች ብሎ መነጠል ግድ ነው። ፈለው አተይተ ብትመጣ ሙስተዕጅለን ቸኩለህ እና ወልኢማሙ ይሰሊ ኢማሙ እየሰገደ ነው። ከቤተሰብ መጣ አንተ ለሰላት ነው አይደለም እንዴ ተሯሩጠህ ራሱ የመጣ إمام وجه سجرة ثم دخلت في الصلاة لتشين ظهر رجع أصر نساء المعلم ورسالة بيتها قبعنا ولم تستحضر أنها الصلاة الفلانية عندها اللي تشوى صلاة نتميلون استحضار على در كميلا استحضار مالك بلبون عليك على ما فلا صلاة لك لأنت صلاة لهم لعدم التعيين من سلا على الركي لالو سلا نتألك شو صلاة بلك سلا عينك አይ ተቁል ስለ አይ ማለትም የቁሉ ይላል ምን ላቡዳ አን ተንዊየ ሰላተ ወአነሃ ዙህራ ሰላትን መነየት አለብህ። እንደገና እሷ ምን መሆኗን መነየትም ጭምር አለብህ፣ ዙህር መሆኗን ጭምር አለብህ ይላሉ ማለት ነው አንዳንዶች። ወአነሃ አልዓስር ወይ ደግሞ አስር ከሆነች አስር መሆኗን አሰላህ ወአነሃ አልመግሪብ ሰላትን መነየት አለብህ። መግሪብ ከሆነ ደግሞ ከእንደገና ምን መነየት አለብህ ማለት ነው መግሪብ መሆኑ ወሰላ ሰላትን መነየት አለብህ ኢሻ ከሆነች ዋአናሃ አልዒሻ ኢሻ መሆኗን ጭምር መነየት አለብህ እንደማለት ነው ወሰላህ ዋአናሃ አልፈጅር ሰላትን መነየት አለብህ ሱቢ ከሆነ ደግሞ ፈጅር መሆኑንም መነየት አለብህ ፈላ የክፊ ንየቱ ሰላህ የሚሉ ናቸው የመጀመሪያዎቹ ዑለሞች ንየተ ሶላ ሶላትን ለመስገድ ብቻ መነየትህ አይበቃም ያቺ የምትሰገደዋን ነጥለህ ደግሞ ልትነየታት ይገባል የሚሉ ናቸው ኢዘን فلازم يشترط معنية الصلاة تعيين الصلاة ما صرتنا لا صلاة لا معنية الصلاة كصلاة نياقة تعيين الصلاة قدنا تعيين الصلاة ما صلاة ما نتألنا قراتب فإن لم تعينها فإن لم تعينها فإن لم تعينها فإن لم تعينها صلاة بلا كالالك لم تصح ያቺ ሶላት ጤናማ ሆና አትገኝም ይላል። ስለዚህ እንግዲህ ምን ሊያደርግ ነው ማለት ነው? አንድ ሰው ሙሰሊ ወደ መስጂድ ሲመጣ ያ ለሶላት ብሎ መምጣቱ ያው ታወቀ ነው። መጀመሪያው አለ ሶላት መነጀቱ። ሶላት መነጀቱ እንዳለ ሆኖ እንዳለ ሆኖ ከዛም እኮ ከቤቱ ስራውን ምኑን ጥሎም ሲመጣ ወይም ደግሞ እንቅልፉንም ትቶ ሲመጣ ሱፍም ከሆነ ያው ለምን ብሎ ነው የመጣው ለሰላት ነው። ያ እንደተገኘ ሁላ አሁንም ደግሞ ምን ድጋሚ ሊያስገኝ ይገባል ማለት ነው ወደ ሰላቱ ሊገባ ሲል እቺ የሚሰግዳት ዙሁር መሆኗን አስር መሆኗን ወይ ደግሞ ዒሻ መሆኗን ወይ ደግሞ ሱብሕ መሆኗን በልቡ ላይ አምጥቶ አላሁ አክበር ማለት አለበት ነው ይሄ አንደኛው ቀውል ሁለተኛው ወላኪን ባዕዱ አህል ልዕልም ከፊል ዑለማዎች ሌሎቹ ደግሞ የሄዱት ምንድነው ቃላ ላ ዩሽተረጡ ተዕይን ይላል ተዕይን አይሸረጥም። ተዕይን ማለት መነጠል መስፈርት አይደለም። ይምጣ ሶላት ነይቷል አይደለም እንደ መጀመሪያው ነይቷል ሲባል ቆም ብሎ የነየተው ነገር ላይ ነው ይችላል። ነገር ግን አስቡ ነው የተንቀሳቀሰው ወደ ሶላት። ስለዚህ ምን ይበል ይላሉ እነዚህ ደግሞ ቀጥታ ይግባ በቃ ምን ችግር የለውም። ላ ዩሽተረጥ አተዕይን ይላሉ። ወየክፊ ልኢንሳነ አንን ሰው ይበቃዋል አን የንውየ አነ ሃዚህ أن هذه صلاة فرض اتشي فرض صلاة مهونان أن هذه صلاة فرض الوقت أن هذه اتشي أن هذه أن هذه صلاة فرض الوقت የፈርደል ወቅቱ ሰላት ነች። ፈርደል ወቅት ማለት የወቅቱ የወቅቱ የዛ ወቅት ግዴታ ሶላት መሆኗን ማወቁ ብቻ ይበቃል። በጊዜው በጊዜው ፈርድ የሆነችው በጊዜው ፈርድ የሆነችው ኸይር ወፊ ሀዛ በዚህ ውስጥ ፈርደል ወቅት ማለት የጊዜው ግዴታ ለምሳሌ ዙሁር እየተሰገደ ነው አይደል ከቤት ሲንቀሳቀስ የጊዜውን ግዴታ ለመስገድ አይደል የመጣው። በቃ የጊዜውን ግዴታ ለመስገድ ካሰበ በጥቅሉ ሰላት መስገድ ካሰበ ይበቃል ማለት ወፊ هذا በዚህ በሁለተኛው ቀውል ላይ ተውሲዓ للناس ለሰዎች ሰፋ ማድረግ አለ። የመጀመሪያውስ ትንሽ የሰዎችን ነገር ይፈትናል። ሁለተኛው ተውሲዓ አለው ሰፋ ማድረግ አለው። የቁል ይላል ለምን ኢዛ ነወይተ ሶላተ መሰለን ምሳሌ ሶላት ብትነይት ወቀድ ጅእተ ሊሶላት ዙሁር እርግጥም ወደ ሶላት ዙሁር መታል እንበል ፈላ ሐጀተ ሊተዕይን ለተዕይን ምን የለም ይላሉ እነዚህ ሁለተኞቹ ማለት ነው እ ሀጃ የለም ተዕይን እንደዚህ ነጥለህ ሶላት ዙሁር የሚለውን በውስጥህ ማምጣት አይጠበቅብህም ይላሉ በል ይልቁኑ ተነይታለህ አነከ ቱሪዱ ሰላተ ፈርድ ሀዘ ልወቅት የዚህን ወቅት ፈርዱን መስገድን ብቻ የዚህን ወቅት አሁን ወቅቱ ላይ የደረሰውን ግዴታ ብቻ ወኢዛ አተይተ ሊሶላት አልመግሪብ ለሶላት አልመግሪብም ስትመጣ ተንዊ አነከ አተይተ ሊአዳኢ ፈርድ ሀዘ ልወቅት የዚህን ወቅት ፈርድ ለመፈጸም እንደመጣ ታስባለህ እሱ ምንድነው ሰላት አልመግሪብ ማለት وهذا القول ይሄ ሁለተኛው ቀውል ከዑለማዎች ንግግር ይሄ ሁለተኛው ንግግር በዚህ ዙሪያ ከተናገሩት ውስጥ አይሰሩ ሚን القول الأول ከመጀመሪያው ቀለል ያለና ወአስፈል የገራ ነው ونقول ولهذا ولهذا አሉ ይኸውላቸው ስለዚህ نفتي به ነው ያሉት በዚህ ነው ፈትዋ የምንሰጠው በምን በምን تعيين ግድ አይደለም መነጠሉ ግድ አይደለም ማለት ለሰላቱ የዚህ አሁን የሚሰገደውን ሰላት ለይቶ አንድ ሰው ወደ ሶላት ከገባ በቃ ሶላቱ جائز ነው ይበቃል እንላለን። ونقول እንላለን መናዋ ቢሰላቲ ፈርደል ወቅቲ ፈርደል ወቅትን የነየተ ሰው በሶላት አጅዛአሁ አጅዛአትሁ ያ ንያ ያቺ ንያ ታብቃቃዋለች። ወኢን ለም ዩዐይንሃ ባይነጥልም እንኳ እክቲፋአን ቢልወቅት እክቲፋአን በመብቃቃት ቢልወቅት በወቅቱ በመብቃቃት በወቅቱ በመብቃቃት ማለት በወቅቱ ፈርድ በመብቃቃት ወቅቱ ራሱ የትኛውን ሰላት እንደሆነ ያሳያል። በቃ ያለው ያው የወቅቱ ሰላት ዙሁር ከሆነ ዙሁር፣ አስር ከሆነ አስር። መስአላ አንዲት ጥያቄ ላየጁዙ ሊልኢንሳኒ ወይም ደግሞ አንዲት ነጥብ እንደማለት ነው። ላየጁዙ ሊልኢንሳኒ ለአንድ ሰው አይበቃም አን የንተቂለ ሚን ነፍሊን ኢላ ፈርድን። እቺ እንግዲህ የትም አትገኝም። አን የንተቂለ መዛወር ምናልባትም ስሰቡት የመጀመሪያ ቀል أن ينتقل للزوج من نفر كسنة صلاة إلى الفرض وده فرض أيتشالم كسنة صلاة وده فرض ما كأجر حساب كأجر ومقبات أيتشالم يعني مالتهم إنسان دخل المسجد عند سو مسجد قبته أو في بيته ويمنه بيتا يهون تقريل ثم شرع في الصلاة فذا هلا صلاة قبة الله أكبر له قبة فكبر على أنها نافلة فتبير هذا الرقو من نجي ሁና ሰላት ተሰግዳለሁ ብሎ ሁና ሰላት ተሰግዳለሁ ብሎ ሰላት ዱሓ ምሳሌ ሱና ሰላት ቤቱ ወይ ደግሞ መስጂድ ሰግዳ በቃ ብሎ ተነስቶ አላሁ አክበር ብሎ ገባ ወፊ አስናኢ ሶላ ከሰላቱ መሀል እያለ ቃለ አነ ሙተአኺር እኔ ሙተአኽር ነኝ አለ ሙተአኽር ማለት ወደ ኋላ ሰዓቱን አንጓትቸዋለሁ አለ ሳጃዕሉሃ ፈሪضተን ስለዚህ ፈርድ ላደርጋት አለ የእኔ ምሳሌ እንደውም ጥሩ አይደለም መስለኝ የምናደርገው ከዙሁር በኋላ የሚሰገደውን ከዙሁር በኋላ እየሰገደ መሆኑን እናስብ ሰውዬው ለምሳሌ ከዙሁር በኋላ እየሰገደ ያለው ምንድነው? ነው ሱነተ ዙሁር እየሰገደ ነው ሱነተ ዙሁር ቀብልያው ቀብልያውን እየሰገደ የዙሁሩን ሱና የመ ከዙሁር በፊት የሚሰገደው እሱን ነይቶ አላሁ አክበር ብሎ ገብቷል። ወይ ቤቱ ነው ወይ ደግሞ መስጂድ ነው። ልክ ሶላት መሀል ወይም አፍና ሶላት ላይ ሶላት ውስጥ እያለ ምን ተሰማው? አነ ሙተአኺር አለ። እኔ ዘግይቻለሁ አለ። ሳጃሉሃ ፈሪደተን አረ ግዴታ ላርጋት አለ። ፈነቀለሃ አዛወራት ሚን ነህሊ ኢለል ፈሪደት እዛው ማለት ነው። ገባን ሰብሮት እንዳይመስላችሁ ሰብሮ ሳይሆን ሰላቱን እዛው በቃ አላህ አክበር ብሎ ካሐረመ በኋላ የተወሰነ እንደቀራ ላዙረዋል ይሄንን ሰላት ወይ ደግሞ አንድ ረካዓ ምናምን ከቆመ በኋላ ሊሄድ ወዴት ሊያዞረው ፈለገ ወደ ፈርድ ወደ ዙሁሩ እሺ ፈነቀላህ አዘዋወራት ሚን ነፍሊ ነፍሉ ወዴት ኢለል ፈሪደቲ ወደ ግዴታው ፈላ የሲሑ አይሆንም ሊአና ለው ቁልና ቢስሐ እንደው በሲሐው ብንናገርና ይበቃል ብለን ብንል صارت ሆነ ማለት ነው هذه الصلاة أولها نفل وآخرها فرض ከፊሏ የመጀመሪያው ክፍል ምንድን ነው እንደማለት ነው የሶላቱ ሱና ሶላት የኋለኛው ደግሞ ክፍል ፈርድ ሰላት ነው የሚሆን ይሄ አይሆንም والفرض فرض دمو لا بد أن يكون فرضا من أول الصلاة إلى آخره كأول ሶላቱ ይዞ እስከ መጨረሻ ሶላት ድረስ እንደዛው ፈርድ እንደሆነ ነው መዝለቅ ያለበት ፈርድ ሰላት። ስለዚህ ሱና ጀምሮ ወዴት የለም ማለት ነው፣ ወደ ፈርድ ልቀይረው የለም ማለት ነው። ወይም ደግሞ እዚህ ቀብልያ እየሰገደ እያለ አንድ ሰው ይቃም አለበት፣ እዛ ዙሮ አለ። ኢማሙ ሲገባ በዛው እሱ ጠጋለና ገባ። በቃ ይሄ ማለት ነው ሰላቱ ባጢል ነው የሚሆነው። ሰላቱ ባጢል ነው የሚሆነው። አወለ ሰላቱ ምን ሊሆን ነው ማለት ነው ሰውየው አወለ ሰላቱ ሱና አኽረ ሰላቱ ፈርድ ይሄ አይሆን መስአለ ሌላ አንዲት مسألة وين <clears throat> نطف لا يجوز أن ينتقل من الفريضة إلى نفي مع... إلى نفل معين ሁለተኛው ደግሞ لا يجوز أي بكى أن ينتقل للزور من الفريضة كفرض صلاة إلى نفل معين ወደ ተነጠለ ሱና ሰላት ካልተነጠለ ችግር የለውም ወደ ተነጠለ ሱና ሰላት ግን አይቻልም ሚሳል ምሳሌ ነገር በምሳሌ አሁን እጁን አውዝ ቢላ በሉ ለው ከበረ አላ አነሃ ሰላት ዙህር ሰላት ዙህር ነው ብሎ እሱ ተክቢር አደረገ ثم بدا له أن يجعلها راتبة الظهر ከዛ በኋላ ራቲበተ ዙሁር እንዲያደርጋት ማለት ነው ለሱ ምን ሆነለት ተገለጠለት ራቲበተ ዙሁር ላርጋት አለ መጀመሪያ ለምን ነበረ ዙሁር ብሎ ነበረ ዙሁር አላሁ አክበር ብሎ ለዙሁር ማለት ነው ነጅቶ ከገባ በኋላ ሲያስበው ለምን መስጊድ እጅ አልሰግድም ማለት ስለዚህ እችኑ እዛው በጀመርኩባት ምን ላርጋታል ሱና ቀብልያዋል ላርጋታል ባጢል ይሆናል እንጂ ጊዜ ይጠፋል። ፈርዱ ሰላት ወዴት መቀየር አይቻልምና ወደ ተነጠለ ልብ በሉ አሁን የተነጠለ የተባለው ወደ ተነጠለ ሱና ሰላት መመለስ አይቻልም ፈርድ ሰላት فلا يجوز لأن نية الراتبة نية الراتبة لا بد أن تكون من أول الصلاة كأول الصلاة مجمرة لبن لو قلنا يجوز أن تنتقل من صلاة الظهر إلى الراتبة እንደው ይበቃል ብለን ብንልህ ኖሮ ከሰላት الظهر ወደ ራቲባ መመለስ صارت ይሆናል هذه الراتبة أولها ይህ ራቲባ أول ምን ሆነ فرض وآخرها نفل معين መጀመሪያው ፈርድ አኺሩ ደግሞ ነፍል ሙዐየን ሊሆን የተነጠለ የሆነ ምን ሱና። ይሄ ደግሞ ፍጹም አይቻልም። ሶስተኛው ይመጣላችኋል የሚበቃው ወጅህ የሚበቃበት አቅጣጫ ማለት መስአላ ሌላ ነጥብ إذا انتقل من فريضة كفرض صلاة إلى نفل إلى نفل غير معين معين ودال هنا نفل صلاة ያልተነጠለ ሱና ሶላት ሱና ሶላት ይኸውላችሁ እንግዲህ አብዛኛው ሰው ብዙ ልብ አይልም አያውቀውም እንጂ ነፍለም ሙጥለቅ የሚባል ሶላት አለ። ነፍለ ሙጥለቅ ማለት ዝም ብሎ በስዱ ስም የለሽ በቃ ሰላት ነው ስሙ ዝም ብሎ ይሰገዳል ሁለት ሁለት ረክዓ ዝም ብሎ መስገድ ይሄ ድሮ ሰለፎቹ አብሶ ጁሙዓ ላይ ማለት ነው ጠዋት ይገቡና ኢማሙ ኢማሙ ለኹጥባ እስከሚቆም ድረስ ዝም ብለው ይሰግዱ ነበር ሁለት ሁለት ሁለት ሁለት ሁለት አራት መቶ ሰገዱ ሶስት መቶ ሰገዱ ምንም ከምንም አይቆጥሩትም ማለት ዝም ብለው አሁን በእኛ ጊዜ ደግሞ ምን በዛ ይሄንን ነፍለ ሙጥለቅ የተባለውን ማለት ነው ስድ የሆነውን ልቅ የሆነውን ሰላት አይሰግዱም ሰዎች ያንን ሳይሆን ልክ አዛን ካለ በኋላ ይነሱና ቀብልያ ይሰግዳሉ ለማ ለጁሙዓ ለጁሙዓ ቀብልያ ደግሞ የለውም ለጁሙዓ ቀብልያ የለውም መሰገድ የነበረበት ምንድን ነው ቀደም እንዳለው ሰለፎቹ እንደሰገዱት ነፍለ ሙጥለቅ ነበር። ዝም ብሎ ሰላት ነጊቶ ሁለት ሁለት ዝም ብሎ መስገድ ያ ነበረ ትክክለኛው ማለት ነው። እሺ እንግዲህ ኢዘን ተቀለ ሚን ፈሪደቲን ከፈርድ ከተዛወረ ታዲያ ይኸው እንግዲህ አንዳንድ መስጂድ ብታዩትን ባጢል ነው እንዳሰግዱ ነው። ምን እያልኩ የትኛው ነው? ሰማችሁኝ? የጁምዓ ቀብልያ የለም፣ የጁምዓ ቀብልያ የለም። ጁሙዓ ባዕድያ ብቻ ነው ያለው። ባዕድያው ስድስት ነው ወይ አራት ነው ወይ ሁለት ነው ወይ ማስረጃዎች ያሉብን ብሎ ይሰግዳል። አንድ ሰው የተመቸውን ያክል እስከ ስድስት ድረስ እስከ ስድስት ድረስ መስገድ ይችላል። እስከ ስድስት ቤት ከሆነ ሁለት ቢሆን የተሻለ ነው። ነብዩ ሰለላሁ ዐለይሂ ቤት ሁለት ይሰግዱ ነበር የሚል አለ። አንዳንዶቹ በዚህ አይነት ጀማዓ አድርገውታል። መስጂድ ከሆነ አራት ይላሉ። አራት ማለት ሁለት ሁለት አራት ሁለት ሰገደ። የመጀመሪያው አንዷ ሱና ሁለት ረካ አይደለም ያላት፣ ሁለተኛ ሲሰግድ ደግሞ ሁለት ረካ አራት ነው። አንዳንዶቹ ደግሞ ደመሩት የቤቱና የመስጂዱን ከዛ ስድስት አሉ። እንደ ሼኹ ልእስላም ያሉት እነዚህ ስድስት ያሉት እነዚህ ናቸው። ኸይርሽ ታህየተል መስጂድ ይቻላል። ሐታ ነቢ ሰለላሁ ዐለይሂ ኹጥባ እያደረጉ አንዱ መጥቶ ቁጭ ብሏል። አያ ተነስ ብለው አሰግደውታል። ተነሳሉት። ታህየተል መስጂድ ጠንካራ ነው እና ይሰገዳል። ባይሆን ቶሎ ቶሎ ነው መስገድ ያለብን። አይ አሁን ምን አልን? ይኸውላችሁ ዘር ሙዓየን ወደሆነ የተነጠለ የተነጠለ ወዳልሆነ ምን ማለት ነው? የተነጠለ ወዳልሆነ ሱና ሊመልሰው የተነጠለ ያልሆነ ሱና ገብቷችኋል አሁን አይደል ወደዛ ነው እኮ የሄድኩት ወደ ጅሙዓው ወደ ምንም የሄድኩት እኮ ለዛ ብዬ ነበር የተነጠለ ያልሆነ ሱና ዝም ብሎ አንድ ሰው አሁን መስጊድ ገባና ሁለት ሁለት ዝም ብሎ ለአላህ ሰላት ለይቶ ማለት ነው ከአሁኑ ሰዓት ይዞ እስከ ፀሐይ አናት ላይ እስከምትሆን ድረስ ወይም ደግሞ ዛሬ እንኳን ጁምዓ ላይ ችግር የለውም እስከ ምን ድረስ ኸጢቡ ሶጥባ እስከሚቆም ድረስ እስከዛ ድረስ ከአሁን ጀምሮ ነው ቢሰግድ ያልኩት ሁለት ሁለት ሁለት ሁለት እያደረገ ቢሰግድ ይህ ሰላት ምንድን ነው ስሙ ካልክ ሰላት ነፍለ ሙጥለቅ ነው የምትለው በቃ ምንም ስም የለሽ ልቅ የሆነ ሰላት ነው ልቅ የሆነ ሰላት ወደዚህ ልቅ ወደ ሆነው ሰላት ግን መመለስ ይችላል እያላችሁ ምኑን ፈርዱ ሰላት አሁን ጀምራለሁ። ከዛ በኋላ ጀምዓ ለምን አልሰግድም ማለት ይህንን የጀመረውን ፈርዱ ሰላት ወደ ምን መቀየር ይችላል? نفل مطلق መቀየር ይችላል። ይህንን ነው ያወራነው። مثال ምሳሌ شرع في صلاة الظهر ሰላት ዙህር ጀመረ። شرع ማለት ገባ ነው። شرع ለነገ ገንዳችሁ شرع شرع لكم من الدين ይላል እዛ እሱ ሌላ ይሄ ገባ ነው። ሸረዐ ገባ ፊ ሰላት ዙሁሪ ሰላት ዙሁር ውስጥ ገባ። ثم ባዳ له ከዛ በኋላ ተገለጠለት አን ሊያደርጋት ነፍለም ሙጥለቃ ነፍለን ሙጥለቅ ሊያደርገው ቢዱን ተዕይንን ያለምንም ተዕይን ፈየጁዙ ይበቃ ግን ምን ካል አይበቃም እችን ወይ ዙሁር ቀብልያ ላርጋት ወይ ታህየተል መስጂድ ላርጋት ወይ እንትን ላርጋት ብሎ የሆነ የሚነጠል ሶላት ወደሆነ ሱና ከመለሳት አይቻልም። ወደ ነፍለ ሙጥለቅ ከሆነ ግን ይቻላል። ሊአነ ንየተ ሶላት ዙህሪ ሶላት ዙህር እኮ ንያው ተሽመሉ አላ ንየቲ ሶላትን ወአናህ ዙህር የሶላት ንያ አለው አንደኛ፣ ሁለተኛ ደግሞ ዙሁር መሆኗንም ይጠቀልላል። ሶላት መሆኗን አንደኛ፣ ሁለተኛ ምን መሆኗን ዙሁር መሆኗን ፈኢዛ ሐዘፈ ንያ أنها الظهر ظهر يموهن النية بيتلو بقي نية أنها صلاة صلاة يموهن نية دميكرة لأن أصل نية الفريضة يفرض صلاة نية مسرة يفرض صلاة نية مسرة تشتمل يا يزال على نية الصلاة يصلاة النية وأنها الظهر ظهر يمهن عنه فإذا حذف نية أنها الظهر ظهر يمهن عنه ماذا نو نية بميت الأوقدي فإذا حذف نية أنها الظهر ظهر يمهن عن نية بيت لو باقي نية أنها صلاة صلاة يمهن عن نية قبطات شهر ስለዚህ ሶላት ሆነ በቃ ተገኘ ሶላት ወደ ነፍለ ሙጥላቅ ተቀየረው ከዳሊካ ልክ እንደዚሁ አይضን በድጋሚ ሚማ የድኩሉ ፊ ንየቲ ይሄ እዚህ መስጊድ የሚበዛ ነው ስሙ ሚማ የድኩሉ የሚገባ ፊ ንየቲ ንያ ውስጥ ንየቱ ልኢማመቲ ኢማምነትን መነየት ነው ባዕድ አንካነ ሙንፈሪደን ተነጥሎ ሰውየው እየሰገደ ከሆነ በኋላ ሰውየው ተነጥሎ እየሰገደ አርፍደ መጣ አላህ አያምጣብህ። አርፍዶ መስገድ ነው። አርፍደህ እየሰገድክ ተነጥለህ እየሰገድክ እያለ ማለት ነው። አንዱ መጣና ምን አደረገ? ከኋላ ተከተለ። አንተ እየተገባው ብቻ ትሰግዳለህ። ምን እያደረግህ ነው? ኢማም እያደረገህ ኸይር። ይሄንን ነው የሚናገረው። ንየቱል ኢማመት ኢማምነትን መነየት ባዕድ አንካነ ሙንፈሪደን ሙንፈሪድ ከሆነ በኋላ አው ወይም ደግሞ አልኢእቲማመ ኢእቲማምን ማለት ማእሙምነትን መነየት። ይሄ ደግሞ ሌላ ነው ይላችሁ። ማእሙምነትን መነየት ባዕድ አንካን ሙንፈሪደን ተነጥሎ እየሰገደ ከቆየ በኋላ የዚህ አይነቱን ንያ መቀያየርስ وفي هذا خلاف بين العلماء ይሄ በዑለማዎች መካከል ኺላፍ አለ والصحيح ትክክለኛው ግን أنه لا بأس به በዚህ ነው ፈትዋ የምንሰጠው ችግር የለውም فنية الإمامة ኢማምነትን መነየት ባዕድ አን ካነ ሙንፈሪደን ሰውየው ተነጥሎ ሰጋጅ ከነበረ በኋላ ምስል ምሳሌ አን የሽርዓ ልኢንሳኑ ፊ ሰላት ወሁ ሙንፈሪድ ብቻውን ሆኖ ወደ ሶላት ሊገባ ብቻውን ሰጋጅ ሙንፈሪድ ይባላል ብቻውን የሚሰግ ብቻውን ሰጋጅ ሆኖ ሊገባ ثم يأتي رجل آخر كذا لا سو لمتعنا يدخل معه كسوجا يقبال ليصير جماعة جماعة ጀማዓ እንዲሆኑ ፈላ ባእሰ ቢዛሊክ ችግር የለውም ምን ያደርጋል ባይሆን ልክ ወተት ሲያደርገው ኢማምነትን ይለይታል ሹመትን ይለይታል ገባና በዛው ኢማምነቱን ያስባል ማለት ነው በውስጡ ነው የሚያስበው እንጂ መቼም ነወይቱ አይልም ቃልም አከተመለት ሰላቱን አበላሽ አወራ እንደዛ ማለት የለበትም ማለት ነው በውስጡ ኢማምነቱን ማሰብ መጀመሪያ ተነጥሎ ነበር እየሰገደ ያለው አሁን ዝም ብሎ ጎተት ሲያደርገው በቃ ተጎትቶ ያውቃል አይደል ያው ጎተት ሲያደርገው እኮ ከዛ በኋላ ኢማም እንደሆነ ያውቃል ያሰበው ነገር ምንድን ነው አለ ሚኪያ ነው خير لأن النبي صلى الله عليه وسلم قام يصلي من الليل ما سرجه ነው صلى الله عليه وسلم ስለሆኑ ሌሊት ሶላት ማለት ነው ሊሰግዱ ቆመው ወካነ እብኑ ዓባስ ረዲየላሁ ዐንሁማ ናኢመን አብዱላህ ብን ዓባስ ነቢዩ ጋር አድሮ ነበረ የእሳቸውን የዒባዳ ሁኔታ ለማየት ማለት ነው ትንሽ ነው ነገር ግን አቅለ ሰፊ ነበረ ለዛም የነቢዩ ስ ላ ሰለም ዒባዳ ለማየት ነቢዩ ጋር ያድር ነበር ከዛ እንግዲህ ተኝቶ ነበረ እሱ ثم قام ابن عباس فتوضأ ነቢዩ ስ ሰለም ምን ሆነዋል ብለናል ተነስተው እሳቸው ሰላት ላይ ይጀምራሉ ከዛ አብዱላህ ብን አባስ ተነሳና ውዱእ አደረገ ውዱእ አድርጎ ሲያበቃ ወደኸለ መዐ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ጋር ገባ። ነቢዩ ብቻቸውን እየሰገዱ ነበር። ወአቀረሁ ነቢዩ ሰለላሁ ዐለይሂ ወሰለም ይላል። ነቢዩ ሰለላሁ ዐለይሂ ኢቅራር አደረጉት። እኔ ብቻዬን ነበረ ሰላት ለመስገድ ነይቼ የገባሁት ንያዬን ከሙንፈሪድነት ወደ ኢማምነት ገለበጥክብኝ ምንም አትከተለኝ ብለው ነቢ ስ ሰለም አልከለከሉት ወለአስሉ መሰረቱ ማተበተ ፊ ነፍሊ በነፍል በሱና ሰላት ደግሞ ይኸው ሰላት ሌ ሱና ስለሆነ ነው ቢልህ አንድ ሰው መልሱ ምንድ ነው በሱና ሰላት ፊ ነፍል የሰበተ ነገር ሰበተ ፊ ልፈርድ ኢላ ቢደሊል እንላል ደሊል ካልከለከለ በስተቀር ሱና ሰላት ላይ የበቃ ነገር የትም ይበቃል ፈርድ ሰላትም ላይ ይበቃል ማስረጃ ይሄ ነው አረ ሌላ ማስረጃ ፈለው ሸረዐ ልኢንሳኑ አንድ ሰው ቢገባ ዩሰሊ ወሕደሁ ብቻውን የሚሰግድ ሆኖ ثم جاء آخر ከዛ ሌላ ሰው መጣ فدخل معه ከሱ ጋር ገባ فجعله إماما له ለሱ ኢማም አደረገው ብቻውን እየሰገደ ያለው فلا بأس ችግር የለው ويكون الأول የመጀመሪያው ይሆናል ኢማመን ሁለተኛው ደግሞ ምን ይሆናል መእሙመን ተከታይ ሆኖ ይሰግዳል وكذلك بالعكس ልክ እንደዚሁ በተቃራኒ በተቃራኒ ማለት ማለት የገባችው በተቃራኒ ብቻውን የነበረ ሰው ነው አይደል? ምን ሆነ? ብቻውን እየሰገደ እያለ ኢማም ሆነ። በተቃራኒ ታዲያ ምንድን ነው? ብቻውን የሰገደ ሰው ምን ሊሆን? ብቻውን እየሰገደ የነበረው ሰው ማእሙም ሊሆን። ይህም አለ። ይህም ችግር የለውም። መግሪብ እየሰገድክ ነው አንተ ብቻ አጠገብህ ጀማ አቋቋም ጠጋ ከነሱ በቃ ከዛ ተከትለ ትሰግዳል ለው አነ አሐደን አንድ ሰው ሸረዐ ፊ ሰላት ሙንፈሪደን ተነጥሎ ማለት ነው ሰላት ቢጀምር ثم جاء جماعة ከዛ በኋላ ጀማዓ መጣ ፈሰሉ ጀማዓትን በጀማዓ ሰገዱ እነሱ ሰገዱ ማለት ጀመሩ ማለት ነው ሰላታቸው ፈንضመ ኢለይህም ወደ እነሱ ተጠጋ ፈቀድ እንተቀለ አዲስ ተክቢራ ሊያደርግ እንዳይመስላችሁ ሰላቱን ሰብሮ ከሆነማ ሰላቱን ሰበረ እኮ አይደለም ስለሱ እያወራን ዝም ብሎ ነው ጠጋ ያለው ከዛ በኋላ ብቻውን ሲሰግድ የነበረው እንያም ወዴት አደረገው ወደ መካ ከሚሄድ ፈቀድ እንተቀለ فقد انتقل በእርግጥም ተዛውሯል ሚን እንፊራድን ከ انفراد انفراد ማለት መነጠል ነው። ከኢንፊራድ ወዴት ኢለ ኢትማምን ወደ መእሙምነት ኢትማም ማለት መእሙምነት ነው። ያኛው إمامة ይባላል ማእሙ ኢማምነት ማለት ነው። ይህ ኢትማም ነው። እሺ ወሃዛ ይህ አይضን በድጋሚ ላ ባእሰ ቢህ ችግር የለውም ችግር የለውም። ምን ሊያደርግ ማለት ተነጥሎ እየሰገደ የነበረው ሰው ጀማ ሲያገኝ ወደ ጀማዓ መቀላቀል ሊአነ ልኢንትቃለ ሁና መዛወሩ እዚህ ጋር ለይሰ ኢብጣላን ኢብጣል አይደለም ሊንየት ልኡላ ለመጀመሪያዋ ንያ ኢብጣል አይደለም ወላኪነሁ እንቲቃሉ ሚን ወስፍን ኢላ ወስፍን ይላል ነገር ግን ይሄ መዛወር ከወስፍ ወደ ወስፍ ነው ከወስፍ ወደ ወስፍ ማለት ከኢማምነት ከመነጠል ወደ ጀማ መግባት ከወስፍ ወደ ወስፍ ነው እንጂ ምንም የሰላቱ የተናጋ የሆነ ነገር የለም ማለት ነው ፈላ ሐረጀ ፊህ ስለዚህም ችግር የለውም መስአለ ሌላ አንድ ነጥብ يصح ائتمام المفترض بالمتنفل فرض የሚሰግድ ሰው ሱና በሚሰግድ ሰው መከተል ይችላል ተራዊህ እየተሰገደ አንድ ሰው ኢሻ አልሰገደም መጣ ተኝቶ ነበር አመልጦት ወይ ደግሞ ተኝቶ ነበር በቁሙ ኸር አመለጠውና መጣ። አሁን ካመለጠው በኋላ መጣ አይደለም አዲስ ጀማ አቋቁሞ እንዳይሰግድ እንደሱ ያመለጠው እሱ አጣ። ጀማ መስገድ ፈለግ ከተራዊሑ እሱ ዒሻ ነጅቶ ቢቀላቀል ይችላል ወይ ከተባለ አዎ ይችላል ነው ማለት ተራዊሑን ኢሻ ነጅቶ መከተል ይችላል። ከዛ በኋላ የተራዊሑ ሁለት ረክዓ ሁለት ረክዓ ሰላም አለይኩም ሰላም አለይኩም ሲባል እሱ ተነስቶ የራሱን ይሞላል። ረዘመብኝ እንዳይል እንጂ ማለት ነው። ኸይር ወይም ደግሞ ሱና ሰላት እየሰገደ ያለ መስጊድ ሱና ሰላት ምንም በቃ ሰላት የተባለ እየሰገደ ካገኘ ምን ማድረግ ይችላል ማለት ነው? ጠጋ ብሎ ከእሱ ጋር ይሰግዳል። ይሄ ሱናውን ይስገድ፣ ለዛኛውም ጀማዓ ይሆንለታል፣ ይቻላል። وقد كان هذا في عهد النبي صلى الله عليه وسلم يهب نبياتنا عليه الصلاة والسلام زمن فإن معاذ نبر فإن معاذ بن فإن معاذ بن جبل معاذ بن جبل من بالو صحابة رضي الله عنه كان يصلي مع النبي صلى الله عليه وسلم كان النبي صلى الله عليه وسلم كيف نبر صلاة العشاء صلاة العشاء الآخرة العشاء الآخرة من تبالو صلاة العشاء العشاء الآخرة يلوتر عشاء مالك مجرى شوية عشاء يلوتر يا ياتين يوم عشاء ما متمثل مالته مجمر مغربة ثم يرجع إلى قومه كذا وهلا ሙዓዝ ማለት ነው ከነቢዩ ስለ ሰለም ጋር ሰግዶ ኢሻእን ምን ያደርግ ነበረ ወደ ህዝቦቹ ይሄድና ኢላ ቀውሚሂ ማለት ወደ ሰፈር የሰፈሩ ሰዎች አሉ ወደዛ ወደ እሱ ህዝቦች ይሄድና ደግሞ ፈዩሰሊ ቢህም ነፍሰ ሰላት ያችኑ ሰላት ያሰግዳቸዋል ፈዩሰሊ ቢህም ያሰግዳቸዋል ነፍሰ ሰላት ያችኑ ሰላት የትኛዋን ኢሻእን ከነቢዩ ጋር የሰገደውን እዛ ሄዶ ደግሞ ያሰግዳል እንግዲህ ፈተኩኑ ለሁ አሁን ይህንን ማስረጃ ያመጣ ነው ለምንድን ነው ፈተኩኑ ለሁ ናፊለተን ወለሁም ፈሪዳ ይሄ ሁለተኛ እዛ ሄዶ ያሰገደው ሰላት ለሱ እኮ ሱና ነው የሚሆነው ለነሱ ግዴታ ስለዚህ ሱና በሚሰግድ ሰው ጀርባ ምን ሰገዱ ሰዎች ፈርድ ሰገዱ በነቢያችን አለይሂ ሰላቱ ሰላም ዘመን ማለት ስለዚህም ሱና የሚሰግድ ሰው ጀርባ ምን መስገድ ይበቃል ማለት ነው ዋጅብ ፈርድ ሰላት መስገድ ይበቃል فإذا قال قائل عند سو بلوك علم النبي صلى الله عليه وسلم لم يعلم <laughs> سبحان الله بذلك النبي صلى الله عليه وسلم يهنن على وقتم بلو بيلن قلنا أن الأول هذه እቺ አሁን አንተ የተናገርካት ዳዕዋ ዳዕዋ ሙገታ ነው ላ ደሊል አለይሃ ደሊል የሌለው ዝም ብሎ ወሬን ያወራኸው እንለዋለን ነው ሊአነሁ ስለሆነ የብዑድ በጣም የራቀ ነገር ነው አየኩን ነቢዩ ሰለላሁ ዐለይሂ ወሰለም ለም ያዕለም ቢዛሊክ ነቢዩ ይህንን አላወቁም ማለት በጊዜያቸው ተሰርቶ ሲያበቃ እኛ እንኳን ዛሬ ያወቅ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላወቁም ማለት ይሄ የራቀ ነገር ነው ላስየማ በተለይ ጉዳዩ እንደውም የሙዓዝ ነገር ምናምን ለነቢዩ ሰለላሁ ዐለይሂ ወሰለም የሚደርስበት ሁኔታ ነበረ ይመጣልናል በተለይ ወአነሁ ቀድ ወቃ አለይህ ፊ ሀዘል አምር ቀሷ እንደውም በዚህ ጉዳይ ቀሷ ሁላ ተከስቷል ነው ወቃ ተከስቷል አለይህ በሱ ላይ በሙዓዝ ላይ ፊ ሀዘ ልአምሪ በዚህ ጉዳዩ ላይ ቀሷ በኢማምነቱ ምናምን ጉዳይ ላይ ቀሷ ሁላ ታሪክ ሁላ አለ ወህየ እሱም አነ ሙዓዝ ረዲየላሁ ዐንሁ ሙዓዝ አላህ ውዴታ ስለሆና كان يصلي مع النبي صلى الله عليه وسلم كالنبي صلى الله عليه وسلم قال يسجد نبر ثم يأتي قومه تزاود يزوج في متال فيصلي بهم الصلاة صلاة يسجد الشوال فقرأ بهم ቀረበ እነሱ قال قال فتجوز ረጁሉን ፈሰላ ሰላተን ኸፊፈ فتجوز ረጁሉን አንድ ሰው ፈጠነና ፈጥኖ ነበር እሱ ሐጃ ነበረው ይሄ ሰው ሲያው እኮ ሱረት አልበቀራ በጣም ብዙ ሱራ በጣም ብዙ ጁዝ ነው እንዴት ያልቃል በቀላሉ እኛ እንኳን ሶስት ተራዊህን እንጨርስብናል እንዴ ሶስት ተራዊህ እንደዚህ ይጨርሳል። ይሄንን የሚያክል ሱራ እሱ ቀረው እንግዲህ በቀራው ነው። ሰውየው ደግሞ ፈጠነ ፈጥኖ ነበር። ፈሶላ ሰላተን ከፊፋ ቀለል ያለ ሶላት ሰገደና መነጠን መረጠ። እንግዲህ መነጠን መረጠ። ተነጠለና ወጣ ብሎ ምን አደረገ? ያችኑ ቀለል ያለ ሶላት ሰገደና እሱ ወደ ሐጅ ሄደ ፈበለገ ዛሊከ ሙዓዘን ፈበለገ ደረሰ ዛሊከ ይህ ነገር ሙዓዘን ሙዓዘን ደረሰው እንግዲህ ፊቱን አዞሮ እያስተገደ ያለ ሰው ከኋላ የሆነ ሰው ገብቶ አቅቶት ይውጣ አይውጣ የሚያውቀው ነገር የለም ካላደረሱት በስተቀር ማለት ነው ይባል አደረሱት ለሙዓዝ እንደዚህ እኮ የሆነ ሰው ገብቶ ጀመር አደረገና ሰላቱ አላምር ሲለው ከእንደገና ተነጥሎ ብቻውን ሰግዶ ወጣ አሉት ፈቃለ የዚህ ጊዜ ሙዓዝ ምን አለ ኢነሁ ሙናፊቁን ይህማ ሙናፊቅ ነው አለ እንዴት አባቱ እንደዚህ ያደረገ ፈበለገ ዛሊከ አረጁላ ሰውየውን ደግሞ ሙዓዝ እንደዚህ ማለቱ ተነገረው ያ የሚያሰግድህ ኢማሙ ሙዓዝ የሚባለው ምን ብሎሃል ተባለ ሙናፊቅ ብሎሃል ደረሰው فأتى النبي صلى الله عليه وسلم نبينا عليه الصلاة والسلام ما تأتشو ما يا سو سوي قال على يا رسول الله يا الله متن على إنا قوم نعمل بأيدينا إن يابا جاتنا من صلاة سوشنا ونسقي بنا بنا واضحنا ونسقي إنا تطالن بنا واضحنا بقمل وشاتنا بقمل وهي يكدان رجم سفرا يهدني يكدان أن تنم من ناس الطو لا أتقلت وشاتنا معلومة ወኢነ ሙዓዘን ሙዓዝ ደግሞ ሰላ ቢና አልባሪሐ ትላንት ማታ ያለፈው ሌሊት ባሪሐ ይባላል ያለፈው ሌሊት አሰግዶን ነበር ፈቀረአ አልበቀረተ ሱረቱ በቀራ ቀራ ፈተጀወዝቱ እኔ ፈጥኛለሁ እና ፈጥኜ ስለነበርኩኝ ሰግጄ ወጣሁኝ የራሴ ፈዘዐመ አኒ ሙናፊቅ እኔ ሙናፊቅ እንደሆንኩኝም ተናገረ ብሎ አላቸው فقال النبي صلى الله عليه وسلم النبي صلى الله عليه وسلم قال يا معاذ أنت معاذ هو أفتان أنت أفتان أنت أفتان أنت يعني ثلاثة የሚለው ያ አንተ ፈታኝ ነህ ወይ አንተ ፈታኝ ነህ አንተ ፈታኝ ነህ ለምን ሰው እንደዚህ ትፈታተናለህ ብለው አሉት وهذا يدل ይህ ይጠቁማል على أن النبي صلى الله عليه وسلم كان يعلم به ይህንን ነገር ያውቁታል ማለት ነው ገባራለ ሙዓዝ መስጊድ የሚሰራውን ረሱሉ ሰለላሁ ዐለይሂ ወሰለም አያልፋቸውም ማለትን ከዚህ እንረዳለን እንደው ሙንከር ቢሆን ኖሮ ይሄ ነገር የተሰራው እሳቸው ጋር እየሰገደ እዛ ሄዶ ሲያሰግድ አይደርሳቸውም እ አሁን አንድ ሰው እዚህ ቆይቶ እዚህ ሰግዶ እዛ ደግሞ ቢያሰግድ እንስተዋል እንዴ ወሬ ይደበቃል ወኢዛ ተናዘልና ወኢዛ ተናዘልና እንደው ተናዙል እናደርግ ከተባለ ተናዙል ማለት አንድን ነገር እያወቁ እሺ በቃ እንዳልከው ብሎ ማለት ተናዙል ይባላል ምን እንበለው በአማርኛ ለአንድ ሰው ሲባል ከአቋምህ መርገም ማለት ነው። ገባናል። እስቲ እንዳልከው ይሁን እንደማለት ይሄ ተናዙ ይባላል። ኸይር አማርኛው ጠፋብኝ፣ ራሱ ነበረ ቃሉ። ወቁልና ብንል ወቁልና አሁን ተናዙል አድርገን ወቁልና ፈርضን وقلنا فرضا اندو يهون الناس بقى يهون الناس اندو اندالك وانداس هذا البيل لنا نبي صلى الله عليه وسلم على وقت من النبي صلى الله عليه وسلم لم يعلم به نبي على وقت بلن بن لنكوا فإن الله سبحانه وتعالى قد علم به الله سبحانه وتعالى وقتا شعر لم الله يكون الله دمو الله النبرة لا يبال وهو تسرف يالوزو أهون وكتر ميلو أه أنا دي ምን ታደርጋለህ ማለት ነው አንዳንድ ነገሮችን ሰው ያንን ነገር ላይ ችክ ሲልብህ ይሄ በፍጹም አይደለም ብሎ ሲልብህ ዞር ታደርግ በቃ እሱን ተወውና ይሄው ይሄኛው ማስረጃ ስላለ በዚህ ስራ ትለዋለህ ገባናል ሁለቱም እኮ ያው ነው የሚደልለው ነገር والله تعالى الله سبحانه وتعالى لا يقر أحدا في عهد النبي صلى الله عليه وسلم على خطأ በነቢዩ ስ ሰለም ዘመን ማንም ተሳስቶ በኸጣኡ ላይ አላህ አይተወውም ምን ይወርዳል ቁርአን ይወርዳል ወሊሃዛ ለዚህ ነው ለማ ካነ ሙናፊቁነ ሙናፊቆች በሆኑ ጊዜ ዩበይቱነ የሚያሳድሩ ሆነው በሆኑ ጊዜ የሚያሳድሩ ሌሊቱን እንግዲህ ማለት ነው በምን የሚያሳድሩ ማለት ነው ማ ላ የርዳ ሚን ከንግግር አላህ የማይወደውን የሚያሳድሩ ማለት እየተናገሩ የሚያድሩ ማለት ነው ይሄ በሆነ ጊዜ አላህ የማይወደውን ንግግር ማለት ነው እየተናገሩ በሚያሳድሩ ጊዜ ወይም የዛ አይነቱን ንግግር በሚናገሩ እና ሌሊቱን በሚያሳልፉ ጊዜ ዋና ሰዎች ላ ያዕለሙነ ቢህም ሙናፊቆቹን አያውቋቸውም ነበር። እንደዚህ ተሰብስበው ማታ ይሄ ሁሉ ስለ ሸሪዓው ስለ ነቢ ስ ሰለም ስለ ዲኑ ይሄ ሁሉ ከትክተው ይናገራሉ ብለው ፍጹም አያስቧቸውም ሰዎች። አባነሁ ላሁ አላህ ግን ገለጸው ዐዘ ወጀላ ፈቃል ብሎም አለ ምን አለ የስተኽፉነ ይደበቃሉ አለ ሚን ናሲ ከሰው ወላ የስተኽፉነ ሚን አላህ ከአላህ አይደበቁም ወሁወ ማዐሁም እሱ አላህ ከእነሱ ጋር ሳለ አላህ ከእነሱ ጋር ነው ያለዋል ቢዕልሚህ ማለት በመቆጣጠሩ በመስማቱ እነሱ የሚያደርጉትን እያንዳንዱ ነገር በማየቱ አላህ ስብሐ ወተዓላ ከእነሱ ጋር ሆኖ ሳለ አላህ አይንም የሆነን መጥፎን ነገር እንዳይሰማባቸው ወይም እንዳያቅባቸው አላህን አይሰተሩም ማለት ሰውን ግን ምን ያደርጋሉ? አየኝ አላየኝ እያሉ ይሰተራሉ። إذ يبيتون በሚያሳድሩ ጊዜ ወይም በሚሰውሩ ጊዜ ማለት ነው። إذ يبيتون ما لا يرضى من ከንግግር አላህ የማይወደውን በውስጣቸው ደብቀው ይዘው ሲሄዱና ወይ ደግሞ ማታ ማታውን ማለት ነው إذ يبيتون ما لا يرضى ሚን አልቀውል ከንግግር አላህ የማይወደውን እዛ ተሰብስበው ማታ ላይ ሲፈጩ ይህንን ከሰው ይደበቃሉ እንዳይሰሙን ይላሉ አላህ እየሰማቸው አላህን ለምን አያፍሩም አለ አላህ ከሰው መፍራት የበለጠ እኮ አላህን መፍራት ተገቢ የነበረው ማለት ነው ሰው ልጅ እኮ ቢያቅህ በቃ ሊንቅህ ይችላል እንጂ ከዛ ዘሎ አንተ ላይ የዘላለም አዛብ ማምጣት አይችልም። እሱም ዘላለማዊ አይደለም እንኳን አይደለም ዘላለም ሊቀጣ ይቀርና ማለት ነው። አላህ ግን መቅጣት በእጁ ያለ ጌታ ስለሆነ ሊፈሩት በተገባ ነበር። ወካነ አላሁ ቢማ ያዕመሉነ አላህ ነው እነሱ በሚሰሩት ነገር ሙሒጧ ከባቢ የሆነ ነው ወሊሃዛ ለዚህ ነው ይኸው ካነ ሶሓባ ይኸው እንግዲህ ሙናፊቆቹ የሚያወሩትን ሁሉ አላህ እንትን ብሏል አይደለም يحذر المናፊቁን አን ቱነዘለ አለይህም ሱረቱን ቱነቢኡሁም ይላል ስለ እነሱ ነገር ዘግዝጋ የምትነግራቸው ሱራ ትወርዳለች ማለትም ሙናፊቆቹ ይሰጋሉ ብሎ አላህ ስብሓነ ወተዓላ የእነሱን ፍራቻቸውንና አጠቃላይ የሚያወሩትን አልፋዲሓ ተብላለች ሱረቱ ተውባ አዋራጅ ማለት ነው ሙናፊቆቹ ምንም አላስቀረችም ያሉትን የተናገሩትን ያሰቡትን የሰሩትን ይህንን ሁላ ነው ዝግዝግ ያደረገው ማለት ነው ሱረቱ ተውባ ላይ ስብሓንላህ ታዲያ አላህ ስብሓነ ወተዓላ ምን እንላል እንደው ይሄ ነገር ተገቢ ባይሆንና ወንጀል ቢሆን ኖረው ወይ ስህተት ቢሆን ኖረው ምን ባደረገው ነበር ነው አላህ በገለጠው ቁርአን ላይ ባመጣው ነበር ይሄ ነገር መሆን የለበትም ተብሎ ማለት ነው ولهذا كان الصحابة رضي الله عنهم ይሄ ግን ማስረጃነቱ አላህ አልተናገረበትም ተብሎ ማስረጃነቱ ቤት ዘመን ብቻ ነው የሚሰራ በዋህይ ዘመን ነቢዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን እንጂማ አንድ ነገር አሁን ዛሬ አንተ መስራት ጀመርክ የሆነ ክፋት ማለት ነው። ከዛ በኋላ ያንን ክፋቱን ያንን መጥፎን ነገር ወይም ጥሩም ይሁን ጥሩነቱንም መጥፎነቱንም የምታረጋግጠው አላህ ያወርዳል ብለህ እንዳጠብቅ ባይ ከየት ነው የምታረጋግጠው? ከወረደው ከድሮ ዋህይ ነው ከቁርአንና ከሱና ከሐዲስ ከዛ ነው የሚረጋገጠው ማለት ነው። ዑለማዎቹ ያብራሩልሃል ነው። ولهذا كان الصحابة رضي الله عنهم الذين صحابوا الله من كان سرچ لله يستدلون دليل ያመጡ ነበር بتقرير الله تبارك وتعالى بالله سبحانه وتعالى تقرير تقرير ማለት የአላህ ስብሓን ወተዓላ ማረጋገጥ ለአንድ ነገር ምን መስጠት ማለት ነው እውቅና መስጠት በአላህ ስብሓን ወተዓላ ተቅሪር ሊልኡሙሪ ለነገሮች አላ ጀዋዚሃ በመብቃታቸው ላይ እንደ ማስረጃ አድርገው ይጠቅሱ ነበር ሰሓቦቹ ረዲየላሁ ዐንሁ ከማ ፊ ሐዲስ ጃቢር ረዲየላሁ ዐንሁ በጃቢር ሐዲስ ውስጥ እንዳለው ምን ብሏል? ኩና ናዕዚሉ እኛ አዝል እናደርግ ነበረ፣ ወልቁርአኑ የንዚሉ ቁርአን እየወረደ አዝል ማለት አንድ ሰው ከባለቤቱ ጋር ተገናኝቶ ሲያበቃ ልክ መንዩ ሊወጣ ሲል ከባለቤቱ በማውጣት ማሰስ ነው። ኩና ናዕዚሉ ወልቁርአኑ የንዚሉ ብሏል። ይሄ እንግዲህ የማ ንግግር ነው? የጃቢር ንግግር ነው አይደለም እንዴ? قران يورد أن عزل النادر قنبر النوم سيكتر من دنيا له ولو كان شيئا منهيا عنه لنهانا عنه القرآن عنده هنا نقر حرام هنا بنبره يهنن ما وانجلي يسران الله زما إلى من من يورد نبر وحي يورد نبر سلذين قري الله سبحانه وتعالى بزاز من تسرته ما مهون اللبة بلو ما سرجع الله ካላወረደበት እንዴት ነው የሚሆነው ማለት ነው? ይበቃል። ስለዚህ አሁንም እንግዲህ አዝል ብንጠየቅ አዝል ምንድን ነው የምንለው? በመሰረቱ አይወደድም። አብሶ ባለቤቱ ይህንን የማትፈልግ ከሆነ የእሷን ሀቅ መጋፋት ነው ይላሉ። አይበቃም አዝሉ ማለት ነው። የእሷን ሐቅ መጋፋት ስለሆነ አይበቃም። ነገር ግን ሁለቱ አምነውበት ከሆነ ችግር የለውም። አዝል መደረጉ ችግር የለውም። ከአዝል ውስጥ አሁን ያሉት የተለያዩ የሆኑ ኪኒኖች፣ እነዚህ መርፌዎች፣ የሚቀበር ምናምን ይሄ ሁሉ ይገባል ወይ አዝል ውስጥ ይገባል ወይ ከተባለ ምንድነው የምንለው? ጊዜያዊ የሆነው ጊዜያዊ የሆነው ይበቃል ነው የምንለው። ጊዜያዊ የሆነ ይበቃል። ጊዜያዊ የሆነ ሲባል ለልጅ እንዳይፈጠር ብለው ካሉት ውጪ ልጅ እንዳይፈጠር ብለው ከሆነስ ሰዎች አብዛኛው እንግዲህ አላማቸው ይሄ ነው። ልጅ እንዳይፈጠር ብለው አስበው ከሆነ ከተባለ ልጅ እንዳይፈጠር ከሆነ ሀሳባቸው ማለትም ነካ ሁሉም ልጅ እንዳይፈጠር ነው። ልጅ እንዳይፈጠር አላማቸው ከምን አንጻር ከሆነ ከርዝቅ አንጻር አላህ ስብሓነሁ ወተዓላ አይረዝቀውም፣ ኑሮ ተወደዋል፣ እንዲህ እንዲህ እንዲህ እንዲህ ከሆነ ይሄኛው ነው ኸጣእ ነው። አላህ ነው የሚረዝቃቸው፣ እናንተንም የሚረዝቃችሁ አላህ ነው ይላል። ልጅ በዛና ችግር አይበዛም። ስለዚህም ይሄ ኸጣ ነው ማለት ነው። ተወኩሉም ጋር ይጋጫል። አይሆንም። ይሄ ይሄ አይሆንም። ይሄ ነው አብዛኛው ሰው ችግሩ። አብዛኛው ሰው ችግሩ ይሄ ነው። ይሄ ትልቅ ሰው። ስለዚህ በተረፈ እንግዲህ ለሌላ አላማ ብሎ አሁን ልጆቹ ሲደራረቡ ጡት አንደኛው በደንብ ሳይጠግብና ሳይጠጣ ወይ ደግሞ አንደኛው ሊመጣ ይችላል ልጁ ይጎዳል በሚል ስሜት ከሆነ አይ ደግሞ እሷም ሲደጋገምባት እሷም ትደክም አለች ህመምም አለባት በዚህ አይነት እንግዲህ ከሆነ የዚህ ጊዜ ይበቃል ምን አይነቱ ነው የሚበቃው ከተባለ ጊዜያዊ ይበቃል ነው ምንለው ጊዜያዊ እንጂ አጠቃላይ ማህፀን ማሳሸግ እንደዚህ የሚያደርጉ አሉ ማህፀን ያስገለብጣሉ አንዴ ከተገለበጠ በኋላ ያው ስራ የለውም ማለት ነው ያው አላህ እንደ ማሳ አድርጎ ያደረገውን ምርት የሚሰጠውን ክፍል እንዳያመርት ማድረግ ማለት ነው። በዛ ያስገለብጡታል። ሌላኛው ደግሞ እስከ መጨረሻ ድረስ እንዳይወለዱ የሚያደርጉ የሆኑ ነገሮችን ይጠቀማሉ። እንደዚህ አይነት ነገር አለ። ይሄኛው ወንጀል ነው፣ አይቻልም። ጊዜያዊ በሆነ መልኩ የቅድሙ አይነት ሀጃ ካለ ጊዜያዊ በሆነ መልኩ ቢጠቀሙ ችግር የለውም። የቀደሙ ሀጃ ሲባል ገብቷችኋል አይደል? እንጂ ምን እንዳይመስላችሁ ልጅ ምናምን እንደዚህ አሁን ከተወለደ ያው የህዝብ ብዛት ህዝብ ብዛት ከመጣ ደግሞ የምግብ ፍጆታ የምግብ ፍጆታ ደግሞ እየተባለ እንደዚህ እንዳይኬድ ማለት ነው። ይሄ ኸጣ ነው ወኸጢአ አይደል? ኸጣእም ነው ስህተትም ነው ወንጀልም ይሄ አይደለም። ይህ መሆን የለብን ኸይር አሁን እንግዲህ አዝል የሚለውን በዚህ አይነት እንግዲህ ያስቀመጡ ገባን አለ ፈስቱዲላ ስቱዲላ ማለት ደሊል ከመጣ አላ ጀዋዝ ልዓዝሊ በጀዋዝ ልዓዝል ላይ ዓዝል እንደሚበቃ ቢአነ ዛሊከ ይሄ እንደነበረ ካነ ወቅተ ኑዙል ልቁርአን የቁርአኑ መውረድ ላይ ዓዝል ነበረ በሚል ወለው ካነ ሸይኡን ዩንሃ አንሁ ነነሃ አንሁ አልቁርአን የሚከለከል ቢሆን ኖሮ ቁርአን ይከለክላል አሁን እንግዲህ እኛ አዝልን ለማውራት አይደለም አይደለም እንዴ አዝሉን ሐዲስ መጣበት። በዚህ አይነት እንግዲህ ሐዲስ መጥቷል። ሰሐቦቹ እንደዚህ ብለው ያምኑ ነበር ማለት ነው። ወንጀል ከሆነ አላህ ዝም አይለንም ነው ይባላል። ወንጀል ከሆነ አላህ እዚህ ላይ ዝም አይለንም፣ አላህ ይቃወመናል ብለው ይላሉ። ስለዚህም ይሄው ሙዓዝ የሰራው ነገር እንደው ነቢ ስለ ሰለም አያውቁትም ቢባል ማን ያውቀዋል? አላህ ያውቀዋል። አላህ ይቃወማቸው ነበር። ስለዚህ ከሱና ጀርባ ምን ይቻላል ማለት ነው? ከሱና ሰላት ጀርባ فرض صلاة يبقى هذا وصلى الله وسلم وبارك على محمد وعلى آله وصحبه